الحمد لله الكريم المنان على ما هدانا إلى الإسلام وأرشدنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله فيمن عنده وعلى آله وصحبه ومن اهتدى بهذه وبعد فقد وقفنا في الدرس الماضي عند قوله جل وعلا من سورة البقرة يا أيها الذين آمنوا اتقوا الله وذروا ما بقي من الربا إن كنتم مؤمنين فلنبدأ من هنا أعوذ بالله من الشيطان الرجيم يا أيها الذين آمنوا اتقوا الله وذروا ما بقي من الربا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 ይሆናል የሱ ተውጃት ማለት ነው ሰዎች እንግዲህ በራሳቸው አስተሳሰብ እና መልበየው ሚትሉ ሪባ ብለው ነበር የንግድ ስራና የወለድ ስራ ምን ልዩነት አለው ስሙ ካልሆነ በስተቀር ይህም ለማትረፍ ነው ይህም ለማትረፍ ነው ብለው ጅምር ፈጥረው ነበረ አላህ ግን ስብሓንሁ ወተዓላ በዚህ ነገር ላይ በጣም ጠጣር የሆነ አቋም ወሰደ ማለት ነው እነዚህ ነገሮች እንኳን አንድ ናቸው ሊባሉ ቀርቶ ፍጹም ተቃራኒ ናቸው በመሆኑም በዚህ ስራ ውስጥ እጅን የሚያገባ ሰው በቀጥታ እኔ ጋር ጦርነት እንደሚከፍት ይዘጋጅ እስከ ማለት ሄደ ማለት ነው ያ አዩሀ አለዚነ አመኑ እናንተ ያመናችሁት በእኔ በጌታችሁ ያመናችሁና እስላማዊ መርሁን የተቀበላችሁት ማለት ነው ፈተቁላህ አማይነን ካላችሁ ያመናችሁበትን አላህ ፍሩ ተጠንቀቁ አላህ አምናለሁ ማለት በቃል ብቻ የሚታለፍ ነገር አይደለም አላህ سبحانه وتعالى ከተቆጣ ማንም የማይቀጣውን ቅጣት ሊቀጣ የሚችል መሆኑን አውቃችሁ ጠንቀቅ ማለት አለባችሁ ወደሩ ማበቀ من ሪባ ከሪባ account ወይም ሂሳብ የተረፈውን ተው እስከዛሬ ምናልባት ባለማወቃችሁና ባለመረዳታችሁ ሪባን እንደማንኛውም ንግድ ያደርጋችሁ ታስተናግዱ ከርማችኋል አሁን ግን ከዛሬው ጀምራችሁ ሪባ ሂሳብ ጋር የሚዛመዱን ጥቅማ ጥቅሞች ባሉበት እንዳሉ መተው አለባችሁ እንጂ በሪባ ሂሳብ የምትጠይቅ ከሆን ከኔ ጋራ ያለ ግንኙነት አደጋ ላይ ይወድቃል ይላል እንኩንቱም ሙእሚኒን ከማ ተዘሙን በቃላችሁና በስማችሁ አማኞች ነን እንደምትሉት ከሆነ እምነት የሚፈተነው በእንዲህ አይነት ጉዳይ ላይ ነው እና አንድ ሰው አማኝ ከሆነ ያመነበት ጌታ ያዘዘውን ታቅማማ ይሰራል የተለከለውንም ይከለከላል ግን ቃል ወደዚህ ተግባር ወደዚያ ከሆነ ራሳቸውን በራሳቸው እንደማፋለስ ይቆጠራል ማለት ነው አንድ ሰው በእጁ ወንጀል እየሰራ ባፉ እኔ ጥሩ ሰላማዊ ሰው ነኝ ብሎ ቢያውጅ የሚሰማው ሰው የለም ስለዚህ ስማቸውና አቋማቸው ይስተካከል ስወርሳቸው አትጋጩ ማለት ነው አማኞች ከሆናቸው በእኔ መመሪያ መሄድ አለባችሁ ወይም ደግሞ እንደለየላቸው ባለጌዎች ከሀዲ ሆናችሁ ይለይላችሁ እንጂ ለምርተ ሁለት የሚባል ነገር የለም ማለት ነው ሐላልና ሐራም በይን ነው አልሐላሉ በይን ወልሐራሙ በይን ሐራምና ሐላል ላይ በሚመጣ ጊዜ የግል ስሜትን ማሸነፍ ሐራሙን ከሐላሉ ተላቀላለሁና ዘባርቃለሁ ይታል ይሄ አድራጎት ኢማን የማፋለስ ጉዳይ ነው ማለት ነው አማይ ከሆን ካላህ ቀጥ ብለህ መቀበልና መተግበር አለብህ ካልሆንክ ደግሞ በአንድ ፊቱ ጥቅሉን ካደው እንጂ እስላምን እየቆራረስና እየቀናነስ አንተ የምትፈልገውን ልትሰራ የሚከብድህን ልትጥል እንዳይነት ጨዋታ የለም ማለት ነው ፈኢለም ተፋሉ ይሄንን የሰጠዋቸውን መመሪያ በሥራ ላይ ባታውሉ ይላል የሪባ ሂሳብን በታውን በኋላ ባታቆሙ ማለት ነው ፈዘኑ ቢሐርብ من الله ከአላህ በሆነ ጦርነት ወቁ እኔ በቀጥታ በእናንተ ላይ ጦርነት እንደማውጅ ጠብቁ ማለት ነው ወረሱልህ ከመለክተኛውም ያው መለክተኛውን እንዲወጋቸው አዘውና በቀጥታ ይዘምትባቸዋል ምክንያቱም ሪባ የሽርክ ጓደኛ ነው ማለት ነው ኢኮኖሚያዊ የሆነ ሽርክ ነው ስለዚህ እንደ አይነት ሙጅተማ በእስላም በእስላም ሙጅተማ መካከል የዚህ አይነት ስራ ሊስተናገድ ቦታ የለውም ይሄን ያለን የሚሉ ካሉ ያጣራ ሃይማኖት ተደርገው እርምጃ እንዲወሰድባቸው ለመረጠኛ የትዛዝ ይለይላቸዋል ማለት ነው ስለዚህ አና ለና ቢሐርብ الله ورسوله ያሉ ጎበዞቹ ነገሩ ድረስማ ከሄደ አላህና መልእክተኛው ጋር ጦርነት ገጥማለ የሚልማ እብድ አለ እንዴ ይቅርብናሉ በቀላሉ አቅማቸውን አውቀው ማለት ነው በአሁኑ ጊዜ ግን ያሉት እኛስ እንችላለን በመጣህበትና የሚሉ ይመስላሉ ማለት ነው ስለዚህ ሲፈልግ ያንኮታኩታቸዋል ዛሬም ቢሆን እያየነው ነው በአለም ዙሪያ ምን እንደተፈጠረ ሳይታወቅ በላይኖች ናቸው በደቂቃ የሚረግፉት ማለት ነው የአላህ ጦርነት ውጤት ነው እና ወኢንቱብቱም በዚህ በሪባ የተጨማለቃችሁ ሰዎች ካሁን በኋላ ይህ ነገር ህገወጥና ስተት መሆኑን ተገንዝባችሁ አላህም ጋር ጦርነት መግጠሙ እንደማያዋጣችሁ አውቃችሁ ወደ ጌታችሁ ፍቃድ ብትመለሱ ይላል ፈለኩም ሩኡሱ አምዋሊኩም ያነ እኔም ቢሆን እናንተ ልበድላችሁ አልፈልግም ለናንተ ራስ ዋሉ ይኖራችኋል አለ ማለት ሪባ ጋራ የተገናኘ ኢኮኖሚ ሙሉ በሙሉ ወዳጣል አልልም። ትርፉን በህገወጥ መንገድ የምትቀበለውን ትርፍ ነው አቁም ያልኩት እንጂ ያንን ያላግባብ የምትጋፉትን ትርፍ ታቆማችሁ ራስ ሟላችሁን መጠየቅ ትችላላችሁ ለምሳሌ ሚሊዮን አበድረ ከሆነ በሚቀጥለው አመት 1 ሚሊዮን 100 ሺህ ትከፍላለህ ብሎ ተስማምተህ ከሆነ አሁን አዋጅ ከመጣ በኋላ ሚሊዮንህን ማስመለስ ትችላለህ እንደ ነጻ ብድር ማለት ነው መቶ ሺህ በትርፍ የተጠየቀው ግን ባለበት እንዲቆም መደረግ አለበት እንጂ ሰዎች ለጥቁርታቸውን አጥተው አንተ ገንዘብን በገንዘብ እየገለባበት ህዝቦችን ደም መምጠጥ የለብህም ነው የሚለው ስለዚህ አንተም መበደል የለብህም ራስ ማሉን ሪባ ተተገናኘ ወጣ የተበከለ ገንዘብ ነውና ዋና ገንዘቡን ይቅር ቢባል አንተም ትጎዳለህ ማለት ነው ያንን አላደርግም ራስ ማላችሁን መጠየቅ መመለስ ትችላላችሁ ትርፉን ግን ባለበት ተውት ነው የሚለው ትርፉ ስለምን ይቀርብኛል ማምጣት አለብኝ የምትል ከሆነ ግን እኔ ጋራ ጦርነት ነው ይላል ማለት ነው ፈለኩም ሩኡሱ አምዋሊኩም ዋናውን ገንዘባቸውን የማስመለስ መብት አላችሁ ላተዝሊሙን በዚህ አሰራራችሁ እናንተ ሌሎቹን አትበድሉም አትበዘብዙም ወላቱ ትዝለሙን ራስ ማላችሁን በመከልከል ደግሞ እናንተም አትበደሉም ይሄ ፍትሃዊ ነው ማለት ነው አንድ ሰው የቸገረው ይበደራል የተረፈው ያበድራል የማህበራዊ ህይወት ያለ ነው ማለት ነው ስለዚህ በነፃ ብድር መረዳዳት አላህም ይወደዋል ሰደቃ ነው ማለት ነው ግን አንተ የተወሰነ ገንዘብ ስላለ ሌሎቹ ምንም የሌላቸውን ምስኪኖች ወጥተው ወርደ ያፈራትን ነገር የምትሞጨልት ከሆነ በሪባ መልክ ይሄ ከስብዕና የራቀ ነው ማለት ነው ራስ ወዳድ ስግብግብነት እኔ ልብላ እንጂ ሌላው አፈሪ ብላ እንደማለት ነው ማለት ነው ይሄንን አልፈቅድም የዚህ ግን ያ ነው የከለከልኩት እኛ እስከ ዛሬ ባለማወቃችን ንግድ መስሎን ነበረ አሁን ከዛሬ በኋላ ወደ አላህ ፍቃድ እንመለሳለን ካላችሁ ግን ለሁላቸውም ፍትሃዊ የሆነ ውሳኔ ነው የምሰጠው እናንተም ራስ ማላችሁን መልሳችሁ ማምጣት ትችላላችሁ እናንተም ደግሞ በትርፍ ተመበዝበዝ ትድናላችሁ ብዬ እንዳትበድሉም እንዳትበደሉም ነው የማደርገው ይላል ማለት ነው ስላም ይሄ ነው እንግዲህ ሁሉም ህብረተሰብ በዚህ ምድር ላይ የመኖር መብት እስካለው ድረስ አንዱ የተወሰነ ጉልበት ስልጣን ወይም ገንዘብ ሲኖረው የሌሎችን ጥቅም በተለያየ መልክ መበዝበዝና ቦታ ማሳጣት የለበትም ማለት ነው ሁሉም የድካሙንና የአገልግሎቱን ያህል መጠቀምና መኖር አለበት ይህንን ብታረጉ እናንተም አትበድሉም አትበደሉም ግን እኔ ላገኝ ሁሉን ነገር ሌላው ግን የራሱ ጉዳይ የምትል ከሆነ ያኔ እኔ ዓለምን የመጠበቅ ትርጉም ምንድነው ለአይነቶችን ግፈኞች ማቆምና መቆጣጠር ግዴታ ስለሆነ እኔ ጋር ጦርነት እንደገጠማቸው ይቆጠራል የምለው ለዚህ ነው ማለት ስለዚህ ፍትህ ነው ማለት ነው ማንም ሰው እንደ አቂል ቆም ብሎ ቢያስተውለው አንድ ሰው በምድር ላይ እስከተፈጠረ ድረስ አንተም እኔም እኩል ነው የመኖር መብታችን ወልአርض ወዱአሃ ለአናም እንዳለው ማለት ነው በምድር ላይ መኖር ማለት ደግሞ የምድርን ጥቅም ማግኘት ማለት ነው ምድር የምታፈራው ጸጋ የጋራችን ነው ስለዚህ ያንን የምናገኘውን ጸጋ ተቻችለን በፍትህ ተፈቃቅረን ነው መከፋፈል ያለብን ማለት ነው አላህ በተፈጥሮ የተሻለ እድል የሰጠው ሀብታም የሆነ ማንም አይከለክለውም ሀብታም ይሆናል ደሃ መሆን ያለበትም ደሃ መሆን አለበት ግን አንዱ በሌላው ላይ ተጽዕኖ ማድረግ የለበትም አንተ ባለህበት ደረጃ ሆነ ሌሎቹን በማይበድል መልኩ ነው መስራት ያለብህ ማለት ነው እንጂ ድሉን ታገኘው ብለው ሁሉም ነገር የኔ ይሁን ብለህ ሌሎችን የቤተ መልካች ከሆነ አላህ ይሄን ነገር አይወድምና አይፈቅድም ግዳውሳ አንተም ባለህ አቅም ትርፍ ገንዘብ እስካለ ድረስ ዝም ብሎ ከሚቀመጥ ለምንድን ነው ለወንድም ላጎደ ላክስቴ ልጅ እንዲነግድበት ወረት ማትሰጠው ያንተ አድርገው ወደፊት በሚመጣው በረጅም ወራት እንደሚጠቀሰው መተማመኛ ካደረክ በኋላ ለወገኖች አበድራቸው ገንዘብ የተጠበቀ ነው በህግ ስለዚህ እነሱ ደግሞ በዛ ገንዘብ አገለባብጠው በቀላሉ የለት ብርታቸውን ያገኛሉ እንዳው መረዳዳቱ ቀርቶ ግን እሱ ሰርቶ ወጥቶ ፈርዶ ያገኛትን ነገር አንተ የምትሞጠልፈው ከሆነ ምን ላይ ነው ወንድማማችነትና መደጋገፍ ነው የሚለው ማን ወይን ካነ ዱስራቲን እንዳውም ተበዳሪ የሆነው ሰው ችግረኛ ከሆነሳ አንዳንድ ጊዜ ሰው የሚኖረው በተስፋ ነው ምናልባት ገበሬው በክረምት ዘርቻለሁኝ በመኸር አመርታለሁ ብሎ ይበደራል ነጋዴውም እንዲህ አይነት የሸቀጥ ገዝቻለሁ አዘጋጅቻለሁኝ መውሲም ጠብቄ እሸጣለሁ ብሎ ይጠብቃል ግን ሁልጊዜ እንደተመኘት አይሳካም ማለት ነው አዝመራውም ወይ ዝናብ ይቆርጠዋል ወይ ተባይ ይበላዋል ለእዳ አሸክሞ ይሄዳል ማለት ነው ንግዱም ይከስራል የተለያዩ ነገሮች ይመጣል ወዶ ነው እንደ ሰው የከሰረው ስለዚህ የሚከፍለው ካጣስ ታመጣበት አምጣ እያልክ መቆሚያ መቀመጫ ማሳጣት የለብህም እንኳን ወለድ ተጠይቀርቶ ዋናው ለመክፈል ካቃተው ይላል ካነ ዘላይ ታማናት ይባላል ወይ ካነ ማለት ወይ ውጅደ እንደማለት ነው ዶስረቲን ማንገ የችግር ባለቤት የሆነ ሰው ተበድሮ ነበረ ብድሩን ወለዱ ቀርቶ ዋናውን መክፈል አቃተው ምን ታረጋው አለ እሺ ተበራው አለ ሰውየው ምንድነው የምታረገው ያን ጊዜ ፈነዚረቱን ኢላ መይሰራ እስከሚያገኝ ድረስ ጊዜ መስጠት አለብህ ማለት ነው ተመህር ከፍላለሁ ብሎ በተስፋ ላይ ተበድሮ ነበረ ያ መህር ሳይገኝ ቀረ እሺ እሱ እስር ቤት ታበሰብሰዋለህ ምንድነው የምትጠቀመው እንግዲህ አላህ ነው ያልንተን ያላለው በቃ በሚቀጥለው አመት ኢንሻአላህ ትከፍለኛለህ ብለህ አታስጨንቀው ራህ ስጠው ማለት ነው እስከሚያገኝ ድረስ አንድ አዝመራ ካጣ በሚቀጥለው ያገኝ ይችላል እስከዛ እስከሚያገኝ ድረስ ጊዜ ስጠውና ተባበረው ይላል አላህ Subhanahu Wa Ta'ala ወአንተ ሰደቁ ኸይሩን ለኩም ከዛም የበለጠ ማድረግ ትችላላችሁ ስትመጸውቱስ አንተ ተርፋ አይደለም ያበደርከው እንዴ ተቀማጭ ገንዘብ እኮ ነው ሰውየው የሚልሰው የሚቀምሰው ካጣ ልጆቹን የሚመግበው ካጣ እንደገና በዛው ላይ አንተ ደግሞ መቆሚያ መቀመጫ የምታሳጣው ከሆነ ህይወት ትጨልምበታለች ማለት ነው ስለዚህ ጎበዝ ከሆንክ እንዳውም አንተ የዱንያን ብቻ ንግድ አይደለም አሰይ አኸራም ንግድ አለ የተጨነቀ ወንድምህን والله ለአላህ የሆነ አፉ ያለውኝ ብትለው ምን ያህል ራሃ ያገኛል ስለዚህ እሱ ደግሞ ከልቡ ዱዓ ያረግልሃል አላህ ባላሰብከው ደግሞ ያመጣልሃል ማለት ነው ግን ራስ ወዳድነት ሁሉ ጊዜ መጨካከን ለሁሉም ጥፋት ነው ይዞ የሚመጣው እና ሲሆን አፉ በሏቸው ሰደቃ አድርጉላቸው ያው በዚህ በዱንያው ባታገኘው በዛኛው ዓለም ታገኘዋለህ በአላህ ዘንድ ማን ነው አንተ ቸግሮ መክፈላጥቷል አይደለም በቃ አላህ ይሆነኛል ትቻለሃለሁ ብትለው ይሄ ነው ታንተ ሰው እንዲም የሚጠበቀው ቢያንስ ደግሞ በምታገኝ ጊዜ ትሰጠኛለህ ብትለው ይሄም አንድ ትብብር ነው ማለት ነው እንጂ ዛሬውን ካልወለድካት በስተቀር ማለት ግን ይሄ ከአውሬም የሚጠበቅ አይደለም ከሰው ቀርቶ ማለት ነው ምክንያቱም ወዶ አይደለም መጀመሪያ ስለምን ተበደረ ችግሮት አይደለም እንዴ እና ወአንተ ሰደቁ መመጥወታችሁ ኸይሩን ለኩም ሰዎችን አስጠንቃችሁ ከምታስመልሱ የበለጠና የተመረጠ ነው ምን ኩንቱም ታለሙን የምታቁ የምታውቁ ከሆናችሁ እንዳውም ይሄ ነው መመረጥ ያለበት ይላል ይህን ገንዘብ አሁን እንደምን ማስለክተ ብትመልሰው ለጊዜው አንተ ቁጥሩ እንዳይጎልብህ ብቻ ነው እንጂ አንተ ጋቢ ችግር የለብህም ብትተው ግን አላህ Subhanahu Wa Ta'ala ከሌላው ገንዘብ ሁሉ የበለጠ የሚጠቅም ገንዘብ ነው ሌላውን አሁን ነገ ተተው ትሄዳለህ የግን አላህ ጋራ ወዲ አድርገዋል የተጨነቀ ነፍስ ፈርጀ ገላግለዋል አላህ ደግሞ በብዙ ጥፍ አባዝቶ እዛ ከማይፈልሃል አላህ በእንኩስ ነው ያለው ስለዚህ ያንን ጥቅም ብታውቅ ኑሮ እንዳውም ሌላው ገንዘብ ምድር መቀመጥ የለበትም ነበር የምትለው ግን ባለማወቅህ ያለውንም የሌለውንም እያስለቀስ እየገፈፍ ታከማቻለህ ብቻትና ብለህ ብትሆን ኑሮ የተቸገረን ሰው ሲሆን ሰደቃ ምጽዋት መስጠት ትችላለህ ማለት ቢያንስ ደግሞ ጊዜ ጨምረህ ዘንድሮ ካልቻልክ በሚቀጥለው አመት ትከፍላለህ በዙር ካልቻልክ በሚቀጥለው ወር ታመጣለህ ብትለው ይሄ ነው የሚመረጠው የምታቅ ከሆነ ግን ይህንን የማይመርጡ አላዋቂዎች ናቸው ማለት ነው ከዛ ቀጥሎ አጠቃላይ መውዒዛ ማስጠንቀቂያ ይሰጣል አላህ Subhanahu Wa Ta'ala ወተቁ ለማንኛውም እናንተ አማኞች ተጠንቀቁ የውመን ሲለፊታችሁ የሚመጣ አንድ አደገኛና አሳረኛ ቀን አለ እሱን ቀን ተጠንቀቁት ይላል የውም የሚለው ነኪራ አደረገው አልየውም ሳይሆን እና ተፍሂም ለማድረግ ነው ወተቁ የውመን አዚመን لا يقدر قدره ولا كنه ወደፊት አንድ አሳረኛ ቀን አለ ይህን መከራው ችግሩ ተብሎ ለመጀለቅ የሚያስቸግር አይከብሩ የከበደ ቀን ለሰዎች ብቻ ሳይሆን ለምድር ለሰማይ የከበደ ቀን ምድር ሰማይ የሚንኮታኮቱበትና ሁሉም ነገር ውጥንቅጡ የሚወጣበት ቀን ይመጣል ያኔ የሚጠቅማችሁ ተቅዋ ነው ገንዘብ ማከማቸት ሳይሆን ማለት ነው እና ተቅዋን አሰንቆ የሄደ ሰው በዛ ጊዜ ተህታ አርሽ ረህማን ይቀመጣል በደስታ ማለት ነው ዛሬ ግን በራስ ወዳድነትና በስግብግብነት ተጠቋርቃችሁ ከቆያችሁ ያ ቀን ሲመጣ በምን ትቋቋሙታላችሁ ይላል አላህ Subhanahu Wa Ta'ala የወል ቂያማ ማለት ነው የወል ቂያማ ሲሆን ምድር ይፈራርሳል ያ ተላዱ ኢዳዱ ከተል አርዱ ደከን ደካ ምድር ሁሉ ነገር ቻይናት ዘለ እንደ ምድር ነው ይባላል ታዛሽ ነው ለሲባል ማለት ነው ወዳ መጣ ቢመጣ ሁሉ ነገር ያስተናግዳል ምድር ግን የውመል ቂያማ ሲመጣ መቆቆም አይችልም ምድር ራሱ ይገማመሳል ይፈረካከሳል ደብዛው ይጠፋል ማለት ነው ዳራዎች እንደ ቡና ጨርቅ እንደ በአየር ላይ ይቦነኑ ደብዛቸው ይጠፋል ሰማይ እንዳለ ይንቆታቆታል ይቀዳደዳል ይዘሰማውን ሸከት ይዘሰማውን ፈጠረ ይላል ማለት ነው እንደበሰበሰ ወረቀት እየቦነነ ባየር ላይ የት እንደገባም የሚጠፋበት ጊዜ የዛ ጊዜ ታዲያ የሰው ልጅ የደካማው የት ነው የሚገባው ከአላህ ጋራ አስቀድሞ ካልታረቀና አጣጫ ካልያዘ ማለት ነው ያንን አሳረኛና ከባድ ቀን ተጠንቀቁት በዛ ቀን ቱርጃውነ ፊሂ ኢላላህ ወደ የትም ሄዳችሁ ልታመልጡና ልትደበቁ አትችሉም ገባችሁበት ብትገቡ ብትወዱም ብትጠሉም ወደ አላህ ትቀርባላችሁ የመላእክት ዘብ ከያለህበት እየለቀመ በይነ ይደይ ረህማን ፍርድህን እንድትቀበል ያስፈልፋል ማለት ነው ያኔ የሚጠቅምህ ተቅዋ ታጥቀህ ተሄድክ ነው ተቅዋ ከሌለ ግን የሚጠብቅህ ጀሃነም ነውና ያንን አሳረኛ ቀን ወደ ጌታ በምትመለስበት ጊዜ እሱ ፊት ይዘህ የምትቀርበውን ነገር ከወዲሁ ራስን መጠየቅና ማዘጋጀት ይኖርብሃል ይላል ማለት ነው ثم توفى كل نفس ما كسبت ከዛ ቀን ታዲያ ማንኛውም ነፍስ እዚህ ምድር ላይ የሰራችውን ስራ ዋጋ ትረከባለች እንخيرን ፈኸይሩ ወይን ሸርን ፈሸር ትንሽም ትልቅም መጥፎም በጎም ይሁን እዚህ የዘራውን እዛ ምርቱን ታገኛለህ ማለት ነው ወሁም ላይ ظلمون እና ሰራተኞች በምንም መልክ አንድም ሚሊ ነገር አይጎደልባቸውም ከራሳቸው ስራዎች አላህ Subhanahu Wa Ta'ala ካፊር እንኳ ቢሆን ጠላውት ብሎ ያልሰራውን ወንጀል አንዲት ነገር አይጨምርበትም ሙእሚንም ቢሆን ደግሞ ፈቃዱ ሆኖ ካልጨመረለት ካልጨመረለት በስተቀር በኸይር ስራው መጠን የሰራውን ሂሳብ ነው የሚያስቀምጥለት ማለት ነው እና እዛ የምታገኙት እዚህ የዘራችሁት ነውና ይህን ራሳችሁን መገምገምና ስህተታችሁን ማረም ይጠበቅባችኋል በዚህ መልክ ተዘጋጅታችሁ ከሄዳችሁ ነው ከጌታችሁ ጋር መገናኘቱ ውጤታማ ሊሆን የሚችለው ካልሆነ ግን ተዝረክርካችሁ በራስ ወዳድነትና በስግብግብነት ከሄዳችሁ እዛ አንዴ ከወደቁ መነሻ ተከሰሩ መካሻ አለበት ቦታ ላይ አወዳደቃችሁ ይከፋል ሲል ያስጠነቅቃል አላህ Subhanahu Wa Ta'ala ከእንዲህ አይነት ውድቀትና ቅሌት ይጠብቀን እያም የተረፈውን በሚቀጥለው እንመለስበታለን بسم الله والحمد لله والصلاة والسلام على رسول الله صلى الله عليه وعلى آله ومن اهتدى بهداه ما زال السياق الكريم يوجه الله سبحانه وتعالى عباده المؤمنين إلى صراطه المستقيم الله سبحانه وتعالى በዚህ ሱራ ውስጥ በዝርዝር ሆነ በጥቅሉ ሙእሚኖች ባመኑበት ዲን መመራት እንዳለባቸው በተደጋጋሚ የሚመከረና የሚያስገነዝብ በመሆን ላይ እየቀጠለ ነው ማለት ነው አሁን ደግሞ ለመጨረሻ ረጅም የምትባለውን አያ አንቀጽ እንጀምራለን እና የሙስሊሞች ወንድማማችነትና አንድነት የሚጠናከር የሚጠነክርና የሚዳብረው እስላማዊ ስርዓትን ባከበሩ ቁጥር ነው ካልሆነ ግን እነማ ሙእሚኑ ኢኽዋ እየተባለ ቢዘመር ትርጉም የለውም አንተ ሙእሚን ለመሆንህ በምትወደው ጥቅም ላይ ላ ዩእሚኑ አሃዱኩም ሐታ ዩሂበ ሊአኺሂ ማ ዩሂቡ ሊነፍሲሂ እንዳሉት ረሱል አለይሂ ሰላቱ ወሰላም እህቲካክ በኑሮች ቅድምድሚያ ላይ ስትገባ ከራስ ወዳድነት ርቀህ የራስን መብት እየተጠቀምክ ሌሎችንም እንዳትጎዳ ስትጠነቀቅ ነው ሙእሚን ልትሆን የምትችለው ማለት ነው አለበለዚያ ራስ ወዳድና ስግብግብ ለሌላው ደንታ የሌለው ከሆነ አንድ ሰው ስሙ ብቻ ነው ሙእሚን የሚሆነው ስለዚህ ይህንን ነገር እንድናውቅና እንድንጠነቀቅ በኢማናችን ያስገነዝበናል ያ አዩሃ الذين آمنوا የሚለውን አሁንም ይደግመዋል ማለት ነው አላህ በቁርአን ውስጥ ያ አዩሃ الذين آمنوا ካለ በዚህ ቃል የተጀመረ አያት በሙሉ ተውጂሃት ነው የሚያስከትለው ማለት ወይ ጥብቅ የሆነ ትእዛዝ ነው ተከትሎ የሚመጣው ወይም ደግሞ ከባድ የሆነ ወንጀልን ነው የሚያስጠናቅቀው ማለት ነው እና ያ አዩሃ الذين آمنوا በተነስቶ አንድ ነገር ካዘዘ ወይ አንድ ነገር ከከለከለ ምን ማለት ነው ያንን ትእዛዝና ክልክላት መጣስና መተላለፍ ኢማንን ጥያቄ ላይ መጣል ነው ለማለት ነው ሙእሚን ነኝ ብለህ ሲያበቃ እንዲህ ማታረክ ከሆነ ምኑ ላይ ነው ሙእሚንነት ማለት ነው ሙእሚን ነኝ ብለህ ሲያበቃ እንዲህ የምትሰራ ከሆነ የት ላይ ነው ያንተ ሙእሚንነት ማለት ነው ስለዚህ ያ አዩሃ الذي የውዳሴ የቃል ነው የማዕረግ ስም ነው የማዕረግ ስም ተሰጥቶ ሲያበቃ አንተ ደጉ ሰው የኔ ወዳጅ ብሎ ሲያበቃ እንደገና ሪባ የምታግበሰብስ ከሆንክ ዚና የምትዘፈቅ ከሆንክ ምኑ ላይ ነው ሙእሚን የሆንከው ስምህና ተግባርህ እኮ አልተጣጣምም እስቲ ቆም ብለህ አስብ ለማለት ነው አላህ Subhanahu Wa Ta'ala ያ አዩሃ الذين آمنوا አሁንም እናንተ በእኔ በጌታዬና በመብቴ ያመናችሁ ሆይ ይላል እውን አማኞች ከሆናችሁ ኢዳ ተዲያየንቱም ቢደይን እምነት በየዘርፉ ውጤት ማሳየት ይኖርበታል አሻራውን ማሳየት ይኖርበታል ማለት ነው ስለዚህ ለምሳሌ በኢኮኖሚያዊና በማህበራዊ ህይወታችሁ እስቲ ኢማናችሁ እንዳስቱትና ለኩት እውን እንደምትሉት አማኞች ናችሁ ወይስ ከዛ ተደን ቢደይኒን በዳ ገንዘብ ላይ በምትዋዋሉ ጊዜ ያው ህይወት ተደጋግፎ ነው ሁልጊዜም ያለው ይረዳል የሌለው ይረዳል እና እዳ የሚባል ብድር የሚባል ነገር ያው የማህበራዊ አካል ነው ማለት ነው ሰው ሲቸግረው ወደ ወገን ሁሉ ብድር ይጠይቃል ያ ያለው ደግሞ ለሌለው ይራራና ያው ሳር ያዳድደዋል ማለት ነው የዛ አይነት የዲያውል በምትዋዋሉ ጊዜ አንቱ አንታ በዳሪ ሌላው ተበዳሪ በሚሆንበት ጊዜ ይሄ ብድር በመሰረቱ መረዳዳት ማህበራዊ ድግግፍ ስለሆነ የተወደደ ነው በእስላም ማለት ነው ተነጻ እስከሆነ ድረስ ወለድ ካላስከተለ ግን ደግሞ በጥንቃቄ ካላደረጋችሁት አስተዳደሩ በጥንቃቄ ካልተያዘ ደግሞ ችግር የሚወልድ ነው በሌላ በኩል ማለት ነው ያንዳ ይሆን ፍርአቱን ብድር ስትወስዱና ስትቀበሉ ወይም ስታበድሩ ማሟላት ያለባችሁን ፍርአት በዚህ ረጅም ፍርአቱ አያት ውስጥ አስቀምጥላችኋለሁ በዛ መሰረት ከሄዳችሁ ነው አማኞች ልትሆኑ የምትችሉት ይላል ማለት ነው ስለዚህ በዳውል በምትዋዋሉ ጊዜ እለት በእለት የማይዘጋ ሂሳብ ማለት ነው በገባዬ በዱቤ በመትሸርና በምትለውጥበት ጊዜ ወይም ደግሞ ብድር በምትበደርበት ጊዜ እንዴት በምን መልክ ነው መበደር ያለብህ የሚለው እስላም የራሱ የሆነ ፍርአትና ህግ አለው ማለት ነው ያንን ህግ ያልተከተለ ሰው ሁሉ ነገ ይጣላል አኪድ ያለምንም ጥርጥር ማለት ነው ችግር ይፈጠራል ያ ችግር እንዳይፈጠር የሚከተለውን ፍርዓት ማወቅና መከተል አለባቸው ይላል በዳ ስትዋዋሉ በዳውለታ ላይ ኢላ አጀሊ ሙሰማ እንግዲህ እስከዛሬ እያንዳንዳችን እንበደራለንም እናበድራለንም ግን በገንዘብ ምክንያት የሚጣሉ ጓደኛሞች ጎረቤቶች ዘመዶች ማአት ናቸው እንደምታውቁት ሁሉም ሰው ሳያጋጥመው አይቀርም አይደለም ትንሽም ብትሆን ትልቅ ለምንድን ነው ያ ችግር የሚመጣው የሚለውን አሁን ያሳየናል አላህ Subhanahu Ta'ala እስላማዊ ስለማይሆን ነው አሰራራችን ማለት ነው እስላማዊ ከሆነ ጭራሽ አትጣላ የማንም ሀቅ ደግሞ አይበድ አይጎዳም ስለዚህ መጀመሪያ በእዳ ውለታ ላይ በምትዋዋሉ ጊዜ ምን ማድረግ አለባችሁ ኢላ አጀል ሙሰማ የተጠራ ቀን መያዝ አለበት ማለት ነው ቸግሮኛል አበድረኝ አልኩ ስንት ይሄን ያህል መቼ ትከፍለኛለህ ነው መጀመሪያ ጥያቄ መሆን ያለበት መቼ ትከፍለኛለህ ከወር በኋላ ደግሞ ትቀበር ይላል ገበሬው ምህር ሲወጣ ህልሳ ምህርት ይላል ሁሉም በሚችልበት ቁልጭ ያለች ቀን ይሰጣል ማለት ነው መስከረም 30 ጥቅም ፍጣለ አለቀ ማለት ነው ግን አናደርግም ብዙዎቻችን እሺ ብለህ ትሰጣለህ የጓደኛ ነው ወንድሜ ነው እንዴት አድርጌ መቼ ትከፍለኛለህ ምናምን ጭቅጭቅ ውስጥ ምን አገባኝ ይቀየመኛል ስለና አጉሊሉንታ ኋላ ግን ባሰ ችግር ውስጥ ነው የምትገባው ክፍት ታደርገዋለህ ማለት ነው አልተገደበም እሺ ብለህ ሰጥተዋል ስጠኝ ስትለው አላገኘሁም መቼ ነው የሚያገኘው ገደብ የለም ኢላዩ ምርቂያማ አላገኘሁም ይሆናል መልሱ ማለት ነው ቀደሮ እኮ ሰጣል ብለህ የምትይዝበት ነገር የለም የተጨበጠ ነገር ወሩ እኮ አለቀ አመት እኮ አለፈ ማለት አትችልም ለምን አልገደብከውማ መጀመሪያ ወደረም እኮ ቸግሮ ነው የተበደርኩት ነው እሱም ይለው አሁንም የለኝም ከለለኝ ምን አድርግ ነው የምትለኝ ይላል ማሰሪያ የለውም ማለት ይህ እንግዲህ ሁላችንም ላይ የሚደርስ ነገር ነው መጀመሪያ በይሉንታ ዘመዴ ነው ጓደኛዬ ነው ጎረቤቴ ነው አላጨናንቀውም ትልና በዝርክርክነት ትለቀዋለህ ማለት ነው ኋላ ግን ያ ሰውዬ እንደገና መያዣ እንደሌለ ስለሚያቅ ህጃው ግልጽ ነው እንግዲህ በሽማግሌ ብትይዘው ዳኛ ብትወስደው የለኝም ነው መልሱ ከሌለኝ ምን አድርጉ ነው የምትሉኝ እኔ አርገ ይበላኛል ይልሃል ተቆሰረ ብሎ ማለት ምን አድርጉ ትለዋለህ ይላል ዳኛው ሽማግሌው ምን ማድረግ ይችላል ለምን ያ ነገር በዚህ ወር ብለህ ብትወስነው ኑሮታ ለመያዝ ይመችሃል ማለት ነው ወር ብሎ ቃል ገብቷል ይሄ ወሩ ደርሷል ታልክ ቢያንስ አንተ ተራራ ያለ ተወሰደር ማሳሰር ትችላለህ ሲታሰር ደግሞ ፈረጃ ይመጣል አለል ኸይር መጣና ገለጣ ሲባል ጎረቤቱ እኔ ተብልለታለ ይላል ማለት ነው ግን አሁን መያዣ ስለሌለው አለል ኸይሩም አይመጣም ማለት ነው ስለዚህ መጀመሪያ ስህተት ምንድነው ቀጠሮ ገደባ አለመያዛችሁ ችግር የሚያመጣው በዚህ ቀን በዚህ ወር መባል አለበት ይላል ማለት ነው ለወንድምህም ቢሆን ለእናትህም ልጅ ቢሆን ለምን ኋላ ከምትጣሉ መቼ ነው የምትከፍለው ብትለው ምን ችግር አለው ወላ ሙሰመን ከታወቀው አንተም እሱም የሚያቁት የጠራችሁት ቀን መሆን አለበት ይላል ያ ቀን ደግሞ መቆረጡ ብቻ አይደለም ፈክቱቡ ሌላው ደግሞ ሲከት መዝግበው ይላል አበዳሪው ተበዳሪው ማስታወሻ ይጻፍ ኩልሽ ከወዲሁ ዳኝነት አያስፈልግም ማለት ነው ዘሌ በዚህ ቀን ይሄን ያህል ሽብር ወስዷል ከኔ ነገሌ ምስክሮች አሉ ምስክሩም ይመጣል ገና እና በዚህ ቀን እንዲከፍለኝ የዛሬ አመት ወይም ከስድስት ወር በኋላ ሊከፍለኝ ብሎ ማስታወሻ አንተ ዘንድ እሱ ማስታወሻ አለ የምትጣልበት ምክንያት የለም ያ ማስታወሻ ስላለ ቁጭ ነው የሚለው ማለት ይሄ ሁሉ አናረገ ስለዚህ ጥንቅት ተምንገባው የምንገባው እጃችን ነው ማለት ነው እና ጻፉት ይላል መጀመሪያ ቀኑ ሲወሰን የገንዘቡ መጠን ይገለጥ በደብዳቤው ላይ በዛ በማስታወሻው ላይ ጻፉት ችግር የሚመጣበትን መስኮት ሁሉ በሙሉ ዘጋ ከወዲሁ ማለት ነው ልጅ አርጋ አስቀመጥከው መጽሐፍ ደግሞ ማችል ከሆነ ብዙ ጊዜ በአሁኑ ጊዜ አልহামዱሊላህ ጸሐፊዎች እየበዙ ነው ያሉት አብዛኛው ወትሮ ግን አንድ ሰው በአንድ መንደር አንድ የሚያነብና የሚጽፍ አይገኝ ነበር አንድ ደብዳቤ ይዘ ስንት ሀገር ትዞር ነበር ነበር። የዛ ዘመን ነበርና መጽሐፍ ማችል ከሆነ አለ ወለክቱ በይነኩም ካቲቡን ቢልአቲብ ታካባቢ የሚጽፈው ጠርተህ አጽፈው ይላል አላህ Subhanahu Ta'ala እንጂ እኔ መጻፍ አልችልም ብለው እዝራ ይሆንልህም መጻፍ አልችልም ብለህ ዝም ብለህ በቃል ይዘዋል አትበል መጻፍ አለበት ሞኝና ወረቀት ያዘውን አይለቅም እንደሚባለው መብቴን የሚያስከብርልህ ጽሁፍ ነው ማለት ነው ስለዚህ አንተ መጻፍ እንኳን ባትችል ቆይ ማገሌ ልጥራው ብለህ አምጥተህ ይኸው እኔና ገሬ በዚህ ነገር ተስማምተናል ባክችን ውልጻፍልኝ ትለዋለህ ወዳውኑ ገሌና ገሌ በዚህ ቀን በዚህ አመት በዚህ ወር ይሄን ያህል ገንዘብ አበድሮታል የዛሬ ወር ይከፍላለሁ ብሏል ብሎ ቁራጭ ወረቀት ይጽፍልሃል አለቀ ያቺ ኪሳለች ከዛ በኋላ ሄደበት ሄደ ያመልጥም ማለት ነው አጣ ቢሞት እንኳን ወራሾችን መያዝ ትችላለህ በዛ ማለት ነው ግን ብዙ ጊዜ ይሄ ሁሉ አይደረግም ይሄ ሁሉ ስለማይደረግ ዝርክርክ ስለሆነ خلاص በኋላም ለትንሿ ገንዘብ መፋለጥ ነው መጋደል ነው መካሰስ ነው በየጊዜው ማለት ነው ወለቱ በይነኩም ካፊው ሚላጅሊ በእናንተ መካከል በፍትህ ጻፊ ይጻፍላችሁ ጻፊ በሚመጣ ጊዜ ደግሞ ወደ አንዱ ማጋደል የለበትም ማለት ነው በሙያው ተንኮል እንዳይሰራ ያንተ ጓደኛ ከሆነ ለምሳሌ መቶ ብር የተባለውን ዘጠና ብር ብሎ ሊዘግበው ይችላል ከሆነ በደለ ማለት ነው ይህኛው አያነብም አያጥም ተፈላለ ይለዋል የተጻፈለት አስር ብር ተቆርጦ ነው ይህን እንዲያታረግ ደግሞ አንተ ተንኮለኛ ይላል ማለት ነው እና በፍትህ ተበዳሪውንም አበዳሪውንም በማይጎዳ መልኩ የተስማሙበትን ነገር ፍንት ነው ያላችሁት አንተ ቀለም ማሳረፍ እንጂ ተመን መስጠት አትችልም አንተ ሰው ገንዘብ ነው በሰዎቹ ገንዘብ እኔ የተበደርኩት 100 ብር ነው አንተ የሰጠው 100 ብር ነው አዎ 100 ብር ተበድሯል በዚህ ቀን ሊከፍል ብለህ ጻፍ ወላ የበካቲቡን አይክቱብ ተመልከት ማህበራዊ ግግፍነት ጻፊ ደግሞ የጽሁፍ ባሙያ ባለሙያ የሆነ ሰው ና ቶሎ ጻፍልን ሲሉት ጎረቤቶቹ ዘመዶቹ አይፈራራ አይንቀባራ በሙያው እንትን እንዳይል እንዲህ ማለት አይችልም ምን ያዝጃለሁ ግዴታ ነው አላህ ካቲቡን አየክቱብ ከማ አለመሁላህ አላህ እንዳስተማረው እነሱ ማህይሞች ናቸው አንተን ምሁር ያደረገ ማን ነው አላህ አይደለም እኔ የሰጠው የሙያ አማና ነው አንተ ዘንዳ በሙያ መሰደቅ አለብህ እነዚህ ሰዎች ናቶሎ ጎድ ለአንድ ጉዳይ ጻፍልን ብለው በሚጠይቁ ጊዜ ባላገሮች እኔ ባክህን አታድርከኝ ማለት አትችልም ማለት ነው ጌታ አደራ ጥሎብሃል ሂድና ጻፍላቸው ይላል አለበለዚያ በዚህ ነገር ተጠያቂ ነው። እነሱ ባለማወቃቸው ችግር ላይ ወድቀዋል አንተ ግን በሙያ ተተኩራራባቸውና ወይም ደግሞ የማይችሉት ክራይ ተጠየቃቸው የዚህ አገልግሎቱን ማግኘት አይችሉም ወለምካቸው ማለት ነው ይህን ካረክ ደግሞ እተሳሰበሃለሁ ለምን ይሄን ሙያ የሰጠው ያስተማርኩ እኔ ነኝና ይላል ፈለስቱ ስለዚህ ጻፊ ባለ ጉዳዮች መጥተው ጻፍልን ሲሉት መጻፍ ግዴታው ነው አዝጀዋለሁ ይጻፍ ይላል ወሉም ለልذي عليه الحق ያ ብድሩ ያለበት የዳው ተጠያቂ የሆነው ሰው ደግሞ ጣቱን ታዘጋጀ በኋላ ቃሉ ይስጥ ጣፊው ቀለም ለማሳረፍ ነው እንጂ የተባሉበትን ነገር ታልነገሩት አያውቅም ማለት ነው የተበደረው ሰውዬ ግን ማህየንም ቢሆን ያውቃል ምን ያህል ገንዘብ እንደተበደረ መቼ እንደሚከፍል የተስማማበትን ሁሉ ያውቃል እና እኔ አሁን የጠራው የተገሌ ይሄን ያህል ገንዘብ ስለተበደርኩኝ እሱን እንድትመዘግብልኝ ነው ይላል ገንዘቡን መጠም ነግሯል ሽብር ከሆነ ሽብር ብለ መዝግብ መልሰው ከወር በኋላ ነው ብሎዘ ከወር በኋላ ይመልሳል ብለ ተመዘግባለ ማለት ነው እንጂ በገንዘቡ ላይ መጨመር መቀነስ ወይም ደግሞ ቀጠሮ ጊዜውን ማዛባት ባለሙያ ነኝ ማንም አያቀብኝም ብለው እንዳትዘባርቅ ጣልቃ ገብተህ የሰጠህን ያስመዘገበህን ቃል እየተቀበልክ ማስፈር አለብህ ይልሃል ማለት ነው እንግዲህ እስላም ይሄ ነው ቁልጭ አድርጎ የሚሰጥህ ማህበራዊ ህይወት ኢኮኖሚያዊ ህይወት ሁሉ ነገር እንደመስታወት ሆኖ እንዲቀመጥ ነው የሚፈልገው ማለት ነው እና ከማአለመሁ الله አላህ እንዳስተማረው ይህን ሙያ አላህ ሰጥቶኛል እንዲህ ካልኳቸው እነዚህ ሰዎች በአላህ ዘንድ ያስጠይቁኛል ካለ ማንም ጻፊ እንዲህ ሊል አይችልም ማለት ነው ፈለክቱብ ይጻፍ ወሊዩም ሊልለዲ عليه الحق ገንዘቡ ሂሳቡ ያለበት ሰውዬ ደግሞ ያለበትን እዳ ያስረዳ ለጸሐፊው ይንገረውና እንዲጽፍ ያድርግ ወለተቂላህ ረበ ቃሉን ሲያቀብል ደግሞ አላህን ጌታውን ይፍራ ይላል ይሄ ራሱ የዳው ባለቤት ምናልባት ያኛው አበዳሪው በሌለበት ከሆነ የተሳሳተ መረጃ እንዳይሰጥ ማለት ነው እና ጋር ይመሳጠርና እኔ አሁን የተበደርኩት ይሄን ያህል ነው ጎርዶ ለምሳሌ ሽብር የነበረውን 500 ብር መዝግብ ይለዋል ያኛው የለም ምናልባት ወይ ቋንቋውን አይሰማም አይደለም በላይ ቋንቋዎች አሉ መሸጎጃዎች እና አንተ በስልጠኛ 500 ነው ታልከው ያኛው ሺህ ወድኛል ብሏል እንዴ እንዳታረግ ተጠንቀቀኝ ያቃለ ይላል አላህ Subhanahu Wa Ta'ala እና ወለተቂላህ ረበሁ ይሄ የሚያስመዘግበው ሰውዬ አላህን ጌታውን ፈርቶ የተስማሙባትን እቅጫን ማስቀመጥ አለበት ምን ሳንቲም እንዳይቀንስ እንዲያዛባ ይላል ወላ ይብኸስ ሚንሁ ሸይአ ከዛ ከሂሳቡ አንዲትም ነገር ማጉደል የለበትም የሰጠውን ነገር ይሄን ያህል ነው የሰጠኝ የምከፍለው ይሄን ያህል ነው ጊዜውም በዚህ ቀን ነው ብሎ ማስቀመጥ መቻል አለበት ይላል فإن كان الذي عليه الحق ففيها ያ እዳው ተጠያቂ የሆነው ሰውዬ የደኛው ሰውዬ ይጣፍ ወይም ያጽፍ ብለናል እና ያ መጻፍ የማይችል ከሆነ ለምንድነው ነው የማይችለው ሰፊ ከሆነ ይችላል ሰፊ ማለት ጅላጅል ይሆናል አንዳንድ ሰው ያው ሞኝ ሰው አለ ያለበትን እዳ በትክክል ይናገር ለሰው ሊያስረዳ ሊጽፍም የማይችል ይሆናል የሚችል ከሆነ ያለበትን ነገር ቁልጫ አድርጎ ለባለሙያዎች ነግራ ባለሙያዎች ይጽፋሉ ግን ምንድነው የጠራ ኃይለ ምንድነው ሲል መግለጽ የማይችል ሰፊ ይሆናል ሞኝ ይሆናል ማለት ነው ስምሎ ይገመጉማል ምን እንደሚል አይገባም ስለዚህ ግልጽ ባልሆነ መረጃ ላይ ተነስተ ተጻፍ በሰው ላይ ዳል ተመጣ ነው ማለት ነው ምን ይሆን ሰውየው ማያስረዳ ሞኝ ሰው ከሆነ አው ደይተን ወይም ደግሞ ደካማ ከሆነ ለምሳሌ ቋንቋ የማይችል ከሆነ ማለት ነው ቋንቋ አይችልም አንተ የምትጽፍበት ቋንቋ ጋር አልተግባባችሁም ማለት ነው አንተ ለመጻፍ መጣሃል እሱ የሚናገረው ቋንቋ ሌላ ነው አንተ የምትናገረው ቋንቋ እንዴት ትገናኛላችሁ ወይም ደግሞ በተፈጥሮ ያው ሐሳብ ደካማ ነው ሐሳቡን ሊገልጸው አይችልም ማለት ነው ቋንቋቸው እንኳን ቢገናኝ አውላ ይስተቲው አዩሚለው ወይ ለሰበብ ምን الاسباب በማንኛውም ምክንያት ሊያስረዳ የፈለገውን ነገር ሊገልጸው የማይችል ሆኖ ይገኛል ሰውየው ማለት ነው ትኩም ይሆናል ዱዳ ይሆናል እሽተኛ ይሆናል ብዙ ችግሮች አሉ በሰው ላይ የዛ አይነት ነገር ከሆነ ደንበኛ የምትጽፍለት ሰው ምን ይሁን አንተ ጻፈው እንዳትባል አታውቅም የተስማሙበትን ነገር እሱ ተናገር ሲባል አይችልም ማስረዳት ምን ይሁን ያኔ ሊል ወልዩሁ ቢልዓድል ተመልከ ችግር በመጣ ቁጥር መፍቲ አማራ አመጣልሃል እስላም ማለት ነው እንዲህ ከሆነ የዚህ ሰውዬ ወንድም የለውም ትላለህ ማለት ነው አለው አጎት የለውም አለው እነሱን ጥሩልኝ ትላለህ ማለት እና የሰውዬ አንድ ነገር ጉዳይ አለ ብሎ ነበር የጠራኝ አሁን ግን የሚፈልግብኝ ነገር ልረዳ አልቻልኩም ምንድነው ብለህ ትጠይቃቸዋለህ እነሱ ጉዳዩን ያውቁታል ማለት ነው ያኔ እንደዚህ እንደዚህ ነው የሰውዳ ስላለበት ያን ሊያስመዘግብህ ነው ብለው ይነግሩሃል ማለት ነው እነሱ ተክተው ስለሱ ይናገሩለታል ማለት ነው ቃል አቀባይ ማለት ነው እና ፈሉሚ الذي عليه الحق لسفيان او ضعيفا او لا يستطيع ان يمله እሱ ቃሉን ማቀበል የማይችል ከሆነ ምን ማድረግ አለበት ፈሉምሊል ወልዩሁ ቀሪቡሁ ማለት ነው የሰውየው ዘመድ የደኛው ዘመድ የሆነው ሰው ወንድሙ ካለ አጎቱ ካለ አባቱ ካለ ተስክቶ ይሄን ነው ጉዳዩ ብሎ ሊያስረዳለት ይችላል ማለት ነው እና ዘመድ ማለቱ ለምንድን ነው የሱ ቤተሰብ አካል የሆነ ሰው መሆን አለበት ባዕድ ከተጠራ ግን ተንኮል ሊሰራ ይችላል ማለት ነው የሱን ደካማ ጎን ተጠቅሞ ምናልባት የሌለበትን እዳ ጨምሮ ይሄን ያህል አለብኝ ብሎ ቃል ሊሰጥ ይችላል በዛ መካከል እዛኛው ጋራ ተመሳጥሮ በመሃል ይኛው ሊበላው ይችላል ማለት ነው ቤተሰብ ከሆነ ግን ይሄን አያረግም ስለዚህ ወንድም አጎት ከመጡ አንተ እንድትጎዳ ስለማይፈልጉ ሐቁን ያለውን ነገር ነው የሚነግሩ ምናልባት ደግሞ ቃሉ ለወንቋማ ከሆነ ቋንቋው ይገባቸው ይሆናል አብሮ ስላደገ እንደሱ ጋር ይግባባል ሌላ ሰው ግን ሲመጣ አይገባውም የተልቆፈቆፈ የሚናገረውን ነገር በደንብ ያዳምጡትና አብረው ስለሚያውቁት እንደዚህ ያለች ነው ብለው ይተረጉሙታል ማለት ነው በዛ መልክ በቤተሰብ መረጃት ይቻላል ይላል እና ዲላ አድል ያላውንም በፍትህ ተተሰሩም ሁሉ ተንኮለኛ አለ ደግሞ የዛይነቱን አይነቱን ደካማ ተጠቅሞ ለራሱ ትልለው ስለሚችል እሱም አላህን ይፍራ በፍትህ ሰውየው የሚያለበትን ነገር በሚገባ ተረርቶ ማስረዳት አለበት ይላል ወስተሽዱ ሸሂደይን ይህም ብቻ ይበቃም ሌላ ሁለታ በምትዋዋሉ ጊዜ ከጾሁም በተጨማሪ እንደገና ደግሞ ሁለት ምስክሮች አስመስክሩ ይላል አንተ ለምሳሌ መጥተህ እኔን አንድ ነገር አበድረኝ ታል እሺ ስንት ነው የምትፈልገው ሺህ ብር ሺህ ብር አበድረው ሰው ሰው ጥራ ትለዋለህ ማለት ነው ምንም አትፍራ አትፈር ሁለት ሰዎች አንጣና ሰጣለሁ ማለት አለብህ ምናልባት በባህል አንዳንድ ጊዜ ይከብደዋል እኔ አለም ነኝ ብለህ ነው ወንድሜ ምናምን ይላል አምናለሁ ግን እያመንኩ ምስክር መምጣቱ ምን ይጎዳል ያልሆነ ነገር አይደለም መቼም የምንሰራውን ነገር ቢያይ ምን ያሳፍራል ትለዋለ ማለት ነው ስለዚህ እንደዛ ሁለት ሰዎች ይመጣሉ ይሄው ገሌ ይሄን ብድር ጠይቆኝ ይሰጣው ይሄን እንዲታውቁ ብዬ ነው ትላለ ይጻፋል ምስክሮች ያውቃሉ በቃ ካሁን በኋላ እናጣላችሁ ነገር የለም ማለት ነው ሁለት ምስክሮች እዚህ ምስክሮችም ሁለት መሆን አለበት አንድ ሰው ምናልባት ሊሳሳት ሊረሳ ድንገትም ሊሞት ይችላል እና ታንት ሁለት አማራጩ ይሰፋ ይላል ማለት ነው ከዛ በላይ ደግሞ ብዙ ሰው ከተባለ ማሰብሰቡ ደግሞ አዳካች ይሆናል ስለዚህ አላህ ሁለት ተታማኝ ሰዎች ይምጡ በምስክርነት ላይ በተለይ ድድር ላይ ማለት ነው ሁለት ምስክሮች ካሉ ግን ጽሁፉ አለ ምስክሮቹ አሉ ነገሩ ግልጽ ሆኗል የሚከፈልበት ጊዜ መቼ እንደሆነ ታቋን ገንዘቡ መጠን ተገልጧል ሁሉ ነገር ቁልጭ ብሏል ነገ በምትፈልግበት ጊዜ መጠየቅ ትችላለህ ማለት ነው እነዚህ ሁለት ሰዎች ሚርጃሊኩም ይልሃል እንደገና አሁንም ጥንቃቄ ሲጨምርበት ከናንተ ወገኖች የሆኑ መሆን አለባቸው ማለት ነማን ማለት ነው ሚርጃሊኩም ማለት አዎ ነውስ እንዳትስ እንዳትወስደው ጉራጌ መሆን አለበት እንዳት እና ሚርጃሊኩም ማለት ያ ያለዲና አመኑ ብሎ ነው የገባው አይደል ያ ነው የሙስሊሞች የዜግነት ኢማናቸው ነው ሙስሊም ከሆነ ማንም ሰው ወገን ነው ልታምነው ይገባል ለምን አንተ የምትፈራውን ጌታ እሱም ይፈራል አላህን ያላህን እጅ ያከብራልና ማለት ነው ከናንተ ወገን የሆኑ መሆን አለባቸው እምነት ቢስ ከሆነሳ ምስክር አይቀጠርም ነው ዘላኝ ለምን ለፈጠረው ጌታ ታማኛል ያልሆነ ሰው ያንተን አቂ ተብቅልሃል አላህን አይፈራም ኩፍር እያራመደ እንደገና ላንተ መቶ ብር ተጨንቆ እውነትን ይመሰክራል ስለዚህ ከናንተ ወገን ከአማኞቹ መሆን አለበት ይላል ሌላ ሸርጥ ደግሞ ጨመረልህ ማለት ነው ፈኢለም የኩና ረጁለይን ሁለት ወንዶች ካልሆኑ ደግሞ ምስክሮቹ ሁለት ወንድ ካልተሟላል አንድ ወንድ ብቻ ካገኘ ፈረጁሉን ወምራአታ አንድ ወንድና ሁለት ሴቶች አድርገህ ኒሷቡን መሙላት ይቻላል ይላል ማለት ነው ከተገኘ ሁለት ወንዶች ሙስሊሞች መሆን አለባቸው ካልተቻለ ደግሞ አንድ ወንድ ይኖራል በሌላኛው ወንድ ፈንታ ሁለት ሴቶች ይምጡ ሁለት ሴቶች ተዳብለው ነው የአንድ ወንድ ቦታ የሚሸፍኑት ማለት ነው በተለይ በገንዘብ ነክ ጉዳይ ማለት ምክንያቱም የገንዘብ የንግድ መስክ ብዙ ጊዜ ያው በወንዶች ነው የሚስተናገደው ሴቶች አደባባይ አይወጡም ልምዱ የላቸውም እና በዛ ጊዜ ያለሙያቸው ያለመስካቸው ጠርተህ እንዲህ አይነት ነገር ታስገባቸው ፍቃድ የላቸው ማን ነው ተፈጥሯቸው ስላልሆነ ይረሱታል ወዳውኑ ያዩትን የሰሙትን ነገር መልሰው ቢጠይቋቸው አያውቁም ስለዚህ ወንዶች መሆን አለባቸው የመስኩ ባለሙያዎች ማለት ነው ተጠፋ ግን በመሰረቱ አንድ ወንድ ካለ ለማሟላት ሁለት ሴቶች ሊደግፉ ይችላሉ ይላል እና እዚህ ላይ ምክንያቱ ግልጽ ሆኗል ማለት ነው በሐዲስ ተጠይቆ ነበረ ሰው ሰው ነው ወንድ ሆነ ሴት ሆነ ያየውን የሰማውን መመስከር ነው ለምንድን ነው እስላም ሁለቱን ሴት በምስክርነት ላይ የአንድ ወንድ ቦታ የሚሰጠው ይሄ አርላ አይሆንም የሚል ጥያቄ ይነሳል እስላም እስካሁንም ድረስ ሴትን ዝቅ አድርጎ ያያል ከሚሏቸው ምክንያቶች አንዱ ይሄ ነው ማለት ነው አንድ ሁለት ሴት የአንድ ወንድ ቦታ ነው የሚሰጠው ሰው እስከሆኑ ድረስ ምን አለ ሁለቱ ስለምን እኩል አይመሰክሩም ይለዋል ማለት ነው ይሄን ያለው ማን ነው አላ ያለው ማን خلق واللطيف الخبير ስለ ሰው ማንነት አንተ ነህ የምታውቀው ወይስ የፈጠረው ጌታ እኔ ይሄን ነው ማቀው አላህ አንተ ግን ካንተ የበለጠን ያውቃለው ሰው ሰው እኩል ነው እንዴት የምትለው ማንህና ነው እኔ አውቃለሁኝ ልዩነታቸውን ይላል አላህ Subhanahu Wa Ta'ala ይህን ሲባል ሴትን ዝቅ ማረግ ማዋረድ አይደለም ያለውን ተጨባጭ ሁኔታ ነው አላህ የሚያስቀምጠው ማለት ነው ሁቁቆች እንዳይጠፉ ነው እና ጊዜ ማራአቱ ሚና ቂፋት አቅሊን ወዲን አሉ ረሱል አለይሂ ሰላቱ ወሰለም ይህን በሚመለከት ጥሩ ጊዜው ስለተገባደደ በሚቀጥለው እንመለስበታለን وصلى الله وسلم على النبي وعلى كل الله والصلاه والسلام على رسول الله እንደገና ተመልሰናል እና በረጅሟ አያት ውስጥ አላህ Subhanahu Wa Ta'ala ስለ ማህበራዊና ኢኮኖሚያዊ ጉዳይ የሚነሱት ሳንካዎችና ሰዎች የሚጋጩባቸውን ነጥቦች እልባት በመስጠት ላይ ነበረ ያለው ማለት ነው ሰዎች በዝርክርክነት መጀመሪያ ጥንቃቄ ስለማያደርጉ ለተለያዩ ችግሮች ማህበራዊ ቀውሶች ይጋለጣሉ ያንዳ የሆነ እስላም ገና መጀመሪያውኑ በዳ ዙሪያ ሰዎች ምን አይነት ጥንቃቄ ማድረግ እንዳለባቸው መስፈርቶችን እያስቀመጠ ነበረ ያለው አሁንም ይቀጥላል ማለት ነው ከሚደረጉ ጥንቃቄዎች ምስክሮች ናቸው ምስክሮቹ ሙስሊሞችና ወንዶች ሆኑ ከተቻለ ወንዶች ካልተሟሉ አንድ ወንድና ሁለት ሴት ብሎ ነበር እዚህ ላይ ለምን ሁለት ሴት ባንድ ወንድ ፈንታ አስፈለገ አንድ ወንድና አንድ ሴት ሲሆኑ ሁለት ሰው ሞቶ የለም ወይ የሚለው ጥያቄ ስለሚነሳ አላህ Subhanahu Wa Ta'ala የሴቶችና የወንዶች ግንዛቤ ይለያያል ነው የሚለው ሰዎች አይደሉም ማለት አይደለም ግንዛቤያቸው ይለያያል አሁን አማና ነው ታይተን የሰሙትን ነገር ሊመሰክሩ ነው ሲመሰክሩ ብቃት ይጠይቃል የተፈጥሮ አቅም ይጠይቃል ማለት ነው ሴቶች ብዙ ጊዜ በማህበራዊ ጉዳይ በአሁኑ ጊዜ ትንሽ እየተስተረተሩ እየተለማመዱ ጥሩ የተወሰነ ደረጃ እድገት አሳይተዋል ተወድሮ ጊዜ ግን ከቤት አይወጡም ጭራሹን እና ወደ ከቤት ወጥቶ ወደ ሻሪ መታየት ራሱ እንደ ነውር ነበር የሚቆጠረው የማናት ባለግን እንትን ላይ መከረው ነበር የሚባለው ስለዚህ በዛ ሁኔታ ላይ ያለ ሴት በማህበሩ ላይ በሻሪ ላይ የሚሰራና የሚስተናገደውን ነገር እንዴት አድርገ ግንዛቤ ይኖራታል ያ ነገር ብትጠራ ዶያ ነው የሚያመጣው ማለት ነው እንደገና ደግሞ ጉዳዩም ስላላደለ ትኩረት ስለማትሰጠው ያየችው የሰማችው ነገር ወዲያው ተረሳዋለች ስለዚህ የሚጠቁማል ራሱ ወጥሽዶ ይደን ታለ በኋላ ወመራታኒ ካለ በኋላ ፈቱ ዘክረ ይሄዳው መልኩራ ይላል ወደፊት ጉዳይ የተፈጥሮ ጸባያቸው ስላልሆነ ትኩረት አይሰጡትም ይረሱታል ወዳውኑ እንደገና ያስተሳሰብ ደረጃቸው ይለያያል ሴቶች እንደምታውቁት አጢፋ ስሜታዊነት ያጠቃቸዋል ማለት ነው በደስታም ሆነ በመከራም ሆነ በመውደድም ሆነ በመጥላትም በመደንገጥም በመደሰትም ስሜታቸው ፍስ ነው በቀላል ይነሳል ማለት ነው ስለዚህ አንድ ነገር ሲሰሙ ወዳውኑ ወኪሉና የያዙት ነገር ሁሉ ይረሳባቸዋል ማለት ነው ወንዶች ግን ብዙ ጊዜ የተረጋጋ አስተሳሰብ አላቸው በአመዛኝ ስለዚህ እነዚህ ሴቶች የማይችሉትን ነገር አሸክማቸው እንዳታስቸግሯቸው ለማለት ነው አላህ Subhanahu Wa Ta'ala ለነሱ አዝኖ ነው ያላቅማቸው ያለመስካቸው እንዳይገቡና ችግር እንዳያጋጥማቸው ብሎ እንጂ ሊጎዳቸው ፈልጎ አይደለም ማለት ነው እና ሁለት ሴቶች ሚመን ተርዳውና ምን ሸሃዳ አሁንም እነዚህ ወንዶችም ሆኑ ሴቶች ደግሞ ምስክርነት ስትቀጥሯቸው ከምትወዷቸው ከምታምኗቸው መሆን አለባቸው ይላል ደግሞ ሌላ ሸርጥ ጨምር አሁን ደግሞ ማለት ነው የምትወዷቸው የምትረካበት ዘሬ ምስክር ቢሆን ቅር አይለኝም አምነዋለሁኝ የምትለው ሰው መሆን አለበት በምንድነው ይሄንን አመኔታ የምትሰጠው ዲኑን ስለምታቅማ ነው ባህሪውን ስለምታቅ እንደነው ሙእሚን ነው አላህን ይፈራል መጥፎ ነገር አይሰራም ብለ የምታምነው ከሆነ ፋሲክ ከሆነሳ ስሙ ሙስሊም ነው ግን ባለጌ ነው ወጥላፊ ነው እኔ አላም ነው የምታውቁት አይደል እንደ አይደል ብለን ትከራከር ትችላለህ ማለት ነው ግን በዲኑ የሚታመን ከሆነ የታወቀ ግልጽ የሆነ ስህተትና ወንጀል ያልሰራ ከሆነ በአጋጣሚ አንተ ጋር አንድ ቀን በአንድ ጉዳይ ተጋጭቶ ሊሆን ይችላል ያ አይከለከልም ምክንያቱም ዲኑ ይፈቅድለታል በመሰረቱ መብቱ ነው ማህበራዊ መብቱ ነው አንተ ጋር አንድ ቀን ስለተጋጨ ታማኝነት የለም ልትለው አትችልም ማለት ነው ለምን ላንተ ብሎ ሳይሆን አላህ ሸሃዳን አማና አድርጎ ጥሎበታል አላህ ብሎ መመስከር አለበት ማለት ነው ግን በአጠቃላይ ይዘቱ እንዝላልነት ዱርዬነት የሚያጠቃው ከሆነሳ አትወደውም ማለት ነው ማንም ሰው አይወድም ይሰው እንዴት ምስክር ይሆናል ነው የሚለው ማለት ነው ስለዚህ በግል የጠላነው ሰው ሁሉ ምስክር አይሆንም ማለት የለብንም ማለት ነው የጠላንበት ምክንያቱ ምንድነው ስነ ምግባሩ ብልሹ ነው የታወቀ ነው በአካባቢው ከተባለ ማንም ሰው አያምነውም ማለት ነው እና ከምትወዷቸው ከምታምኗቸው መሆን አለበት ይላል ስለዚህ ስሙ ሙስሊም መሆኑ ብቻ በቂ አይደለም ወንድ መሆኑ ብቻ በቂ አይደለም ታማኝነቱ አጠራጣሪ ከሆነ እሱም አይቀጠርም ማለት ነው ለምን የሰዎችን ሁቁቅ ያጠፋልና ሴቶች ግን ሁለት ይሁኑ ወንድ ፈንታ የሚለውን ምክንያቱም ጠቆመ ባጭሩ ቢሆን ማለት ነው ምን አለ አንተ ዲል ለኢህዳሁማ ሁለት ሴቶች በሁለቱ ወንድ ደረጃ ይቁሙ ያልኩት አንዷ ብትሳሳት ያን የወሰደችውን መረጃ ስትጠየቅ የተሳሳተ መልስ ብትሰጥ ፈተዘክረ እህዲያው መልኡኽራ ሌላዋ ጓደኛዋ አንዷን ታስገነዝባታለች ይላል ተደጋግፈው አንዱ ውጤት አንዱ እንዲወጣቸዋል ማለት ነው እና በቀጥታ በተፈጥሯቸው ሙሉ ማስተሳሰብ አይችሉም በተለይ በቆየ በዘገየ ቁጥር የመርሳት ጠባይ ያጠቃቸዋል ሴቶች ማለት ነው ለምን የተፈጥሯቸው ጋር የተያያዘ ነው አንደኛ ቅድም እንዳልኩት ተፈጥሯቸው ስስ ነው ስሜታዊ ናቸው እንደገና ደግሞ የወር አበባ የሚባል ነገር በየወሩ ያጠቃቸዋል ያ ራስ ያዛባል አምሮ ላይ ተጽዕኖ ያደርጋል ማለት ነው ምን ለእርሳታ ይደርጋቸዋል ወንድ የበለጠ ሴቶች ብዙ ጊዜ ይረሳሉ ማለት ነው እና አንዷ ተገነጋችው ያን ያየችውን ነገር ሌላዋ ጓደኛዋ ለዚህ ነበር የተባለው ስላት ትዝ ይላታል እንደገና ማለት ነው ይደጋግፋሉ አንድ ብቻዋን ከሆነ ግን ቁጥሯ ሞልቶ ነበረ ሁለት ሰው ነበሩ ግን ብቃቷ ግማሽ ነው ማለት ነው ግማሽ ስለሆነ እሷ ተረሳች ምን ይሆናል ምስክርነቱ ጠፍቷል ማለት ነው የለም ግንዛቤ የላትም አካሏ ብቻ ነው የተገኘው እንጂ ያ የሚፈልገው አገልግሎትን አትችልም ማለት ነው ሁለት ከሆኑ ግን አንዱ ነጥብ ላይ አንዷ ታስታውሳለች ሌላው ነጥብ ላይ ደግሞ ሌላዋ ታስታውስና ተደጋግፈውና ተደራርበው ውጤት ያመጣሉ ማለት ነው ይህም በሚሰሙ ጊዜ አንዴ ረሱል ምን አሉ አለይሂ ሰላቱ ወሰላም ያ ማሸረ النساء አሉ تصدقنا واستغفرنا الله سبحانه وتعالى فاني رايتكن اكثر اهل النار አሉ እናንተን በጀሃነም ውስጥ ከሌላው ሰው የበለጠ በዝታችሁ አየኋችሁ ስለዚህ ከዛ ለመዳን ሰደቃና እስትግፋር ማብዛት አለባችሁ አሉ በበዛው ላይ ጀሃነም ሴቶች ከወንዶች በርክተው አየሁኝ አሉ ጀነት ውስጥ ደግሞ ፉቀራዎች በዝተው አየሁኝ አሉ ያኔ አንዲት ቁጥል ያለ ጨመት ያለ ሴት ተነሳይና ከመካከላቸው ተባለና ያ ረሱላህ አሰሩ አህሊናር እኛ ለምንድን ነው ከወንዶች የበለጠ በጀሃነም በስተን የታየ ነው ይመስለዎታል ብላ ጠየቀች አላህ ፈሚል ጊዜ ፈኢነኩና ተክፍርነ العاشرة وتكثرن لنا وتكثرن العاشرة እርግመትን ታበዛላችሁ የሰው ውለታን ታጠፋላችሁ በእነዚህ በሁለት ነጥቦች ለጀሃነም በብዛት ትጋለጣላችሁ አሉ ያው ቅድም እንደተባለው ማለት ነው ስሜታቸው ስስት ከሆነ ስስ ስለሆነ አንድ ነገር ካስቀየማቸው አላህ ያላነት ነው የምትለው ተናዳ ማለት ነው እና መረገም የሚገባውንም የማይገባውንም ሰው ስትረግም ልጇንም ባሏንም ወንድሟንም ያገኘች በተበሳጨ ቁጥር በቃ መራገም ነው ሌላ ቅም ስለሌላት ማለት ነው ይርግመት ደግሞ የማይገባው ቦታ ላይ ከተወረወረ ያ ሰው አይቀበለውም ማለት ነው ማያስረግም ነገር ነው ሰው ስለዚህ ተራጋሚ ራሱን ደርጋሚ ይባልና ያርግመት እየተመለሰ እሷ ላይ ያርፋል ማለት ነው እሷ ላይ ይደረብ ይደረብ ይደመርና የመልቂያማ ከባድ ወንጀል ያመጣላትና ለጀሃነም ይዳርጋታል ማለት ነው እንደገና ውለታ ትክድ ያላችሁ አሉ ተክፈርና አሉ አለማ ያክፈርና አክተር ምን الرجال አለች ጎበዝ ነበር ሴትዮዋ ከወንድ የበለጠ ማን ነው ሴት ካፊር ያለው ስትላቸው ላ ተክፈርና العشرة አሉ በአላህ ትክዳላችሁ ከወንድ የበለጠ ማለት አይደለም አሉ ኩፍር ሲባል ኩፍር ኒዕማ የሚባል አለ የወንዶቻችሁን ውለታ መካር ታበዛላችሁ فإنك لو أحسنت إليها طول عمرك ثم أخطأت يوما ما تقول لك والله ما رأيت منك خيرا قط ይሄ ያለ ነው የሚያጋጥም ነገር ማለት ነው ፈርዶብኝ እኔ ሁልጊዜ አንተን ተሸክሜ ምን አድርገህልኝ ታውቃለህ ተዋርጄ ነው የምኖረው ትልሃለች ማለት ምንም አድርገህልኝ እኮ አታውቅም አርባ ዓመት 50 ዓመት አሽቀውጠህ ይዘህ ሁሉም ነገር ባለ አቅም ሁሉ እያደረግ አንድ ቀን ተናደደች አፈር ተበለዋል ሁሉም ነገር ማለት ነው ስለዚህ አንጀ ተቆረጥ ያለ ጊዜ የበዛ ሰበብ ለጀሃነም ሷደም የባሏን ውለታ የአባቷን ውለታ አባቷ ለምሳሌ ደክሞ ደው አስተምሮ ስንት አይቶ አሳድጎ ጉርምስና ሲሰማት አንድ ድር የመጥቶ ይፈልጋታል እሱን አታገቢም በማለት ብቻ በቃ አንተ አባትነት ባፍንጫ ይወጣ ብላ ተከትላ ትሄዳለች አይደለም እንዴ ይሄ ምንድን ማለት ነው አባት እንደቀላል ነገር አንድ ድርየ አዚዝ አሁን ሽት እንደው ፍላጎቱን አብርዶባት ነገር ሊወረውራት ነው ግን እሱን ትመርጣለች አባቷ ማለት ነው በተሰግድ ስለል ባትሰግድ የራስ ጉዳይ ነው ወድጃለሁ ትላለች የምን ማለት ነው ሩቁቅ አባቱን ሀቅ መርጀት ማለት ነው አባት ደግሞ ለሷ ብሎ ነው አቂሏ እንዳይበላሽ ነው የማይበጃት የማያዋጣት ነው ብሎ እንጂ ደስታውን አይችልም ጥሩ ባልታገኘላት ማለት ነው ግን እሷ በቃ ለጊዜው ስሜቷ ነው እንጂ የሚታያት አባቷ እንደሚያስብላት አርጋ አትወስደውም ሁለት አክሽን ሸምጥታ ትክዳለች ማለት ነው ሌሎችም እንደዛው ስለዚህ በዚህ ሰበብ ነው እናንተ ለጀሃነም በሳቸው ያያያቸው አሉ አያይዘው ምን አሉ ما رايت من احداكن አሉ من ناقصات عقل ودين አስለበ للب الرجل الحازم አሉ او كما قال الرسول ከናንተ መካከል ከሴቶች መካከል ደካሞች ናችሁ እያላችሁ ግን አንቱ የተባለ ቆራጥ ጀግናን ታንበረክታላችሁ ደሞ አሉ ተቃራኒ ጸባይ ማለት ነው እንግዲህ ወንድ ቀውይ እንደመሆኑ ወንድ አሸናፊ መሆን ነበረበት በሴት ግን ትልቁ ሰው ንጉሱ ሸግና የጀግና አለቃ የተባለው በሴት ነው የሚቸነፈው በቀላሉ ማለት ነው ሚስቱ እንደዚህ ነገር አይሆንም ካለችው አለቀ ትቀይሰዋለች ደው ማለት ነው እና እናንተ ማንም ሰው ሀሳቡን ሊቀይረው ያሸንፈው የማይችለውን ጀግናና ቆራጥ በሳል ምሁሩን አንድ ቀን አሽከርክራ እንደዚህ ማድረግ አለበት ትለዋለች ማለት ነው እንደዚህ የምታረጉ የዚህ አይነት ባህሪ ያላችሁ ፍጡሮች ናችሁ ስለዋቸው ዲናችንና አቅላችን ጎደሎ የሚባለው ስለምንድን ነው አለች ደግሞ እንደገና ለምንድን ነው እኛም አላህ አቅል ሰጥቶናል ዲንም አለን በምንድን ነው እኛን ወረድ ዝቅ ዝቅ የምታረጉን አለቻቸው በዛ ማስረጃ ማምጣት ነበረባቸው ነብዩ መስዑል ናቸው ሁሉ ነገር የሚናገሯት ነገር ሙቀነናት። ናት አላት ዝም ብለው አይደለም አፋቸው እንዳመጣ እና አቅላችሁ ዲናችሁ ገደሎ ሆኖ ግን አንተ የተባለው ጀግራና ምሁር ታሸንፉታላችሁ ሲሏቸው በምን ነው የኛ አቅልና የኛ ዲን ጎደሎ የተባለው ብለው ተከራከሩ አሁንም ማለት በሚሉ ጊዜ ምን አሉ አራይቲ አነ ሸሃደተ المرأتين بشهاده رجل አሉ አቅላችሁ ገደሎ ለመሆኑ በምስክርነት መስክ ስትጠሩ በአንድ ወንድ ፈንታ ሁለታችሁ እንድትቆሙ የተደረገው ለምንድን ነው የመገንዘብ አቅማችሁ ዝቅተኛ መሆኑን ለማሳየት እኮ ነው አላህ እንደዛ ፈትዘክር አለ እና ሙሉ ግንዛቤ የላትም እሷ ያጎደለችው ሌላው አንዲት ሞላ ማለት ጉርለት መኖሩን ነው የሚያሳየው አሉ እንደገና ዲናችሁ ገደሉ ያልኩት ተጅሊስ እህዳኩነ ኩለ ሸህሪን ኡስዋ ላትሰሊ ወላ ተሱ በየወሩ ታስተልጂ ቁጭ ያለሽ አይደለም እንዴ ጀማለብኝ ይያልሽ ግን እሺ የሳምንት ሶላት ቀላል አይደለም የሳምንት ሶላት የሰገደና ያልሰገደ ሰው እኩል ናቸው አንድ ሶላትም ተበለጠ የኛው ይበልጣል የኛው ጎሏል ማለት ነው ይሄን ማለት ግን ባሳለፉ ሶላትና ጾም ወንጀል አለባቸው ማለት አይደለም በተፈጥሮ ነው ግን በውጤት ሲታይ የሰገደው በመስገዱ አጅር አገኝ ማለት እሷ ግን እና ወንጀል ባይኖራት ወንጀል የዝና አጅር የላትም ማለት ነው ባልሰራቸው እና በዚህ መልክ አላህ Subhanahu Wa Ta'ala ሴቶችን እንግዲህ የተፈጥሮ አቅማቸውንና ባህሪያቸውን ስለሚያቅ እንጂ ስለእናቸውን ለማዋረድ አይደለም ማለት ነው እንደገና በሰዎች ህቁቅ ላይ ሲመጣ ደግሞ ተጽዕኖ ያደርጋል ማለት ነው ብቃት የሌለው ሰው ተከተርክ የሰው ሀቅ ይጠፋል ስለዚህ ነው እንጂ አለበለዚያ ሴቶችን ለማዋረድ አይደለም ማለት ነው ምመን ተርደውነ ምን ሸዋዳ አንተ ዲላ እህዳውማ ፈትዘኪረ እህዳውማ الاخرى አንደኛዋ የዘነጋችውን ሌላኛዋ እንድታስታውሳትና ተደጋግፈው የአንድ ወንድ ያህል እንዲሆኑ ነው ይላል እዚህ ላይ እንግዲህ አንድ ወንድ መሰረት ተደረገ ማለት ነው ሁለቱ ሌላውን ወንድ ለመተካት ተባብረው መጡ ጨርሶ ወንድ ከጠፋ የሚል ጥያቄ ይመጣል ማለት ነው ወንድ ከጠፋ በስሌቱ አራት ሴት ያስፈልጋል ማለት ነው እንዳውም ሴት ራሷን ችላ ምስክር አትሆንም በተለይ በገንዘብ ጉዳይ የሚሉም ዑለሞች ይኖራሉ ማለት ነው ለምን ችግሩ አለና አንደኝ ካለ ግን መሰረት አለ እሱን ማጠናከር ስለሆነ ነው የተፈቀደው ብቻቸውን ከሆነ በገንዘብ ጉዳይ እነሱ ብቻቸውን መመስከር የለባቸውም የሚሉ ብዙ ናቸው አንዳንዶቹ ግን ከጠፋ ضرورatu ቢሆን ማህዱራ ነው ሰውየው ምስክር ጭራሽ የለውም ከሚባል ሴቶችም ቢሆን ካሉ በዛ ሊረዳ ይችላልና ይቻላል ያው በተሰጠው ስሌት መሰረት በሁለት ወንድ ፈንታ አራት ሴቶች ከዛ በላይ ከተገኙ በቂ ይሆናል ማለት ነው ይህን ሲባል ግን ያለመስካቸው ሲሆን ነው ቅድም እንዳልኩት ያለሙያቸው በእነሱ በማይከሳቸው ቦታ ላይ ሲሆኑ ነው በደቃራኒው እነሱን ቀጥታ በሚመለከት ቦታ ከሆነ ደግሞ አንድ ሴት ብቻዋን ምስክርነት የሚቀበልበት ጊዜ ይመጣል ደግሞ ማለት ነው በስብዕናዋ አለመሆኑ እዚህ እንትን ይላል ለምሳሌ አንድ ሴት ልጃገረድ ናት ወይስ ተብሎ ተተረተረና ተተባለ ማን ነው የሷን መመስከር ያለበት ሳልተናቴን የምታውቀው ማለት ነው እሷ ከነገረች ሙስሊማ ናት በቃ ማንም ምስክር አያስፈልግም እርግጠኛ ነኝ ልጃገረ ነኝ ታይ ትቀበላታለህ በግድ ማለት ነው ይሄው በሚመለከታትና በሚያገባት ቦታ ላይ ራሷ ብቻዋን ምስክር መሆን ትችላለች ማለት ነው በኢዳ ላይ ኢዳዋ አልቋል አላለቀም የወር አበባ ስንት ጊዜ ነው ያየሽ ሶስት ጊዜ ያየውን ካለች አላህን ካልፈራይ ብትዋሽም ሌላ ምርምር አያስፈልግም በቃ ጨርሻለሁ ካለች ትቀበላታለህ ማለት ነው በረዷም ላይ እንደዛው የገሌ ልጅ አጥብቻለሁኝ ካለች ያ ተቀባይነት ይኖረዋል ማለት ነው ለምን ይሄ መስኳ ነው የራሷ ሙያ ስለሆነ በሷ ሙያ ላይ ማንም ሰው ጣልቃ ሊገባ ወንዶች ራሱ አይቀጠሩም በዚህ ቦታ ላይ እሷ ቅድም ተባባሪ ነበር ወንድ ጭራሽ ቦታ የለም ነው የሚባለው በዚህ ቦታ ማን ስለዚህ አሁን ወንድ ምስልናውን አጣ በዚህ በሴቶች ጉዳይ ወንድን አንቀበልም አስተለም ወንድ ቢመጣ እሷ ያለችው ግን ትክክል ነው አለቃጂው ይሄ ነው ካሳት ማለት ነው እዛ የጎደለውን በዚህ እና ወላ የበሹሃዳ اذا ما دعوا الى ቀጥሎ ደግሞ ምስክሮች ለምስክርነት በሚጠሩ ጊዜ ይሄ ማህበራዊ ግዴታቸው ነው እና ናመስክርልኝ እንዲህ አይነት ውለታ እየተዋዋልኩኝ ነውና ና ቶሎ ታዛቢ ሁን ብሎ ስትጠራው ደግሞ ምስክርነት የተጠራ ሰው እንዲህ ማለት የለበትም ይልሃል በሁለቱም ቦታ ማለት ነው አንደኛ ተሐሙል በሚሆንበት ጊዜ አንተና እኔ እየተዋዋልን ነው ይሄን ያህል ገንዘብ አበድረኸኛል ይሄን ያህል ተበድሬያለሁ ማን ምስክር ይምጣልና ከጎን ያለውን ገሌና ነው ቶሎ ይሄን ምስክርነት ወቁልን ትላቸዋለህ አንዳንድ ሰው ፈሪ አለ ለባቺ ጥቂት ውስጥ አልግባ ነገ ፍርድ ቤት ተጠርቼ ደግሞ ልቆም ነው እባክተው እኔ መሽጎል ነኝ ምናምን ብለ ተይዳለ አይሆንም የግዴታ ነው ማህበራዊ ግዴታ ነው ማን ይርዳቸው ነገ ማን ተቸግረው ቆን ጠይቃለ በተራ አይደለም እንዴ ስለዚህ አንተን ሀቶሎ ታዘብልን ሲሉ እንቢ ማለት አትችልም አዝዣለሁ አላህ ስለዚህ የጌታ ትእዛዝ ስላለበት በግዱ ረግማ አንቲ መጥቶ ማየት አለበት ያን ነገር ማለት ነው አለበለዚያ ራስ ወዳድ ሰዎች ብዙ ጊዜ እኔ መሽጉል ነኝ ወላሂ ሊቀጠሯል ይላል ሸርቱን ለምን በዛች ነገር ላለመጠመድና ነገ ላለመጠየቅ ሲል ማለት ነው እንቢ እንዳትል አላህ አስወጅቦብሃል ማለት ነው መጀመሪያ አቶሎ ታዘብ ሲልህ መተመታዘብ አለብህ እንደገና ደግሞ ኋላ ያንን የምታውቀውን ነገር ናመስክር በሽማግሌ ፊት ናመስክር በዳኛ ፊት ስትባልም አሁንም መምጣት አለብህ እንጂ መጀመሪያም ምስክርነት ቦታ ሄጄ አልታዘብም ማለት አትችልም ስትፈለግም ደግሞ ለምስክርነት እንዲህ ማለት ምክንያት መፍጠር አትችልም ዋጅብህ ነው ይሄ አላህ አዘዋል ማለት ነው ወላ ተስአሙ አንተክቱቡ ሰገይራን ነው ከቢራ እንደገና ጻፉት ብያለሁ ይሄዳው ሁለታውን ያ ሁለታውን ጻፉት ያልኳችሁ ጎላ ያለ ገንዘብ ብቻ ሲሆን እንዳይመስላችሁ ይላል እዲያው ቢያንስም ቢያድግም ያለችውን ገንዘብ በጽሁፍ አስፍሯት ለምን ትንሿ ገንዘብ ትናቅና ለዚህ ተብሎ መጻፍ ምናምን ክትትል ምን ያስፈልጋል ትንሽ አባክተው አትበል ትንሿ ችግር ትልቅ ትወልዳለች ነገማ ነው ስትጣሉ አሁን ስለተማመናችሁ ነው ግን ለምሳሌ 10 ሪያል እንኳን ቢሆን ምስክር ከሌለ መረጃ ከሌለ ነገ ተከዳህ ምን ትሆናለህ ራውስ ገባለ ለገንዘቡ ብቻ ሳይሆን እንዴት ያታልለኛል ብለህ ተመግደል ይላል ሰው በትንሽ ነገር ማለት ነው ግን መጀመሪያ እቺን ነገር ሳትነቃት ብትመዘግባትሳ በቀላሉ መያዝ ትችላለህ ሰዎች ግን ትንሽ ነው ይሉና በቀላሉ ይተውታል ኋላ ግን ትንሹ ገንዘብ ትልቅ ዳይዘ ይዞ ይመጣል ማለት ነው እና ገንዘቡ ይነስም ይደግም መዝገብ አለበት ኢላላ አላህ Subhanahu Wa Ta'ala ኢላ አጀሊ ጊዜውም ተክሪ መደረግ አለበት በዚህ ጊዜ ነው የሚከፈለው ከወር በኋላ ነው ከስድስት ወር በኋላ ነው ከአመት በኋላ ነው የሚለው መወሰን አለበት ማለት ነው ይህንን ተእኪድ ባረጋችሁ ቁጥር ችግራችሁ እየተቃለለ ይመጣል ይላል ይህንን በዚህ መልክ መመዝገባችሁና በምስክር ፊት መዋዋላችሁ ዳሊኩም አቅሰቱ عند አላህ ዘንዳ ለሁላችሁም ሚዛናዊ የሆነ አሰራር ነው ማንንም የማይጎዳ አንተም አበዳሪውም ገንዘቡ አይጠፋበትም ተበዳሪውም መክዳት አይችልም አከራው አይጠፋበትም ማለት ነው እና ሁላችሁም ፍትሃዊ በሆነ መልኩ ሐቃችሁ ይከበርላችኋል ይሄን ባደረጋችሁ ቁጥር ይላል ወአቁሙ ሊሻሃዳ በምስክርነት ደግሞ ደጋፊ ነው ምስክሮች የምስክርነት ቃል በሚጠየቁ ጊዜ ሲሰጡ በጽሁፍ ሰነድ ከሌለ ማረጋገጫ የለም ማለት ነው እስቲያም ልታረገው ትችላለህ መጥቶ ይመሰክራል ዘለ ይሄን ያህል ገንዘብ እንዳለበት አቃለው ብሎ ሲመሰክር ወላይ ዛሬም ነው ይሄላል ተነስቶ ማለት ነው ምንድን መቼ ነው እንደዚህ አይነት ምስክርነት መቼ ነው ያየው እኔ ተስቱ ተበድሬ አላቅም ብሎ ግግም ሊል ይችላል ማለት ነው ግን ሰነድ ካለ ይሄው ምስክሩ በዚህ ቀን በዚህ ቦታ ይሄን ያህል ገንዘብ ተበድሯል የሚለው ጽሁፍ አለ እንደገና መስካሪው አለ መረጃው ተጠናከረ ማለት ነው ግን ጽሁፉ ከሌለ እንደዛ መስካሪዎቹ ራሳቸው ተጠርጣሪ ቢሆኑ ዘልማችሁ ነው ተመሳጥራችሁ ነው ገንዘብ ልትበሉኝ ነው ካለ የየው ሊል ይችላል አንዳንዱ ካላዋቂ አለ ዝም አስመሳይ የዛ ጊዜ ምስክሮቹ ራሱ በዳኛው ተጠርጣሪነት ያጋጥማቸዋል እርግጠኛ ነህ እያለ አስር ጊዜ ያስጨንቃል ማለት ነው ሰነዱ ካለ ግን አያስጨንቅህም ሰነዱ የሚለው ይሄ ነው አንተ የምትለው ይሄ ነው ትክክል ነው ሊባል ይችላል ማን ዋቆሙ ሊሻሃዳ እና ምስክሩ ቀጥተኛ ለመሆኑ ጉልበት ይሰጠዋል ጾመ መኖሩ ማለት ነው ዋድና አላ ተርታቡ ዳኞችም ሆነ ባለጉዳዮቹ በዚህ ነገር ከመጠራጠርም ደግሞ ትርቃላችሁ ተጠርጣሬ ርቃችሁ ወደ ሀቅ ተቀርባላችሁ ማለት ነው ምስክሮቹም ተተናገሩ ጽሁፉም ካረጋገጠ ከዚህ በላይ ምን ይፈልጋል ያለው ተጨባጭ ሁኔታ ይህ ነው ወደሚለው ድምዳሜ ይደረሳል ማለት ነው ከዛ በኋላ ኢላ አን ተኩነ ትጃረተን ሐዲራ ኢላ ለማን ግን እጅበች ወዳውኑ የሚዘጋ ሁለታ ከሆነ በዛ ጊዜ መጻፍም ሆነ ማስመስከሩ ግዴታ ላይ ሆን ይችላል ይላል አሁን ደግሞ ለትንሿም ለትልቋም ገበያ ማዕከል በተዋዋልኩ ቁጥር ሱቅ ላይ ያለ ሰው ለምሳሌ አሁን በየደቂቃው ይሸጣል ይለውጣል አይደለም እንዴ በየደቂቃው እዛ ቁጭ ብሎ ማን ነው ለሱ ምስክር ሲሆን የሚውለው ማን ነው ለሱ ምስክርነት የሚውለው አንድ ጉዳይ ከሆነ ተባራሪ ነገር ወደ አሁኑ ታልቃለች ግን አንተ የተጋጋለ ደንበኛ የሞላበት የጋለ ሱቅ ካለ በደቂቃ በሰኮንድ ነው የሚጎርፈው ማን ነው ውለታው እዛ ላይ የሚሸጠው የምለውጠው ነገር ሁሉ በዱቤ የሚሆን በ cash ምስክር ይደረግለት ይባል አስቸጋሪ ነው የሚሆነው ማን ነው ለዛው የምቀጥራቸው ምስክሮች ከሌሉ በስተቀር ስለዚህ ይህ ከሆነሳ ያጣል አላህ Subhanahu Wa Ta'ala إحراج ያለበት ቦታ ላይ رخصة ያመጣልሃል እንደገና ማለት ነው እና እዳነክ በሚሆንበት ጊዜ ነው አይ ወዳውኑ cash ከሆነ የሚሸጠው ይላል cash ከሆነ ለተሸጠው ቃ ሁሉ ምትክር አንጣ ማለት ችግር ነው ያ ከሆነ ኢላ አንተ ኩነ ሲጃረተን ሐዲራ ወዳውኑ በቅብብሎሽ የሚያልቅ ወደ ነቅዲ ከሆነ ምስክር ባታረጉ ችግር የለም ትዱ ባትጽፉትም ችግር የለም ይላል ማለት ነው ግን ይመረጣል ከተቻለ አሁን ጊዜ ፋቱራ የሚባለው ማለት ነው ፋቱራ ነው ራሱ ፋቱራ የራሱ እንግዲህ ማተን የራሱ ፊርማ ያለበት የሱቅህን ስም የሚጠራ ነው የተሟላ ሰነድ ነው ማለት ነው እሱን ከሰጠው አለቀ ችግር የለም እና ሰዎች ይህን ስልጣን የራሱ የወሰዱት ከእስላም ነው ማለት ነው ሁሉ ነገር ከእስላም ቆን የተቆረጀው እኛ ሙተናል በአሁኑ ጊዜ ዓለም ላይ ያለ ምስራቁ ምዕራቡ ስልጣኔ በሙሉ የወሰደው ከቁርአን እኮ ነው እነዚህ ነገሮች ሁሉ አውቆ አጥንተው አመዛዝነው የስልጣኔ ይወጣዋል እኛ ከሌሎች ህዝቦች የበለጥን ሆነን ለመታየት እንደዚህ ደግሞ በስራ ላይ መዋል አለብን ብለው እኮ ነው ኢማኑን ሳይቀበሉ ህጉን ደንቡን ይከተሉታል ማለት ነው እኛ ግን ሁለቱንም ጥለናል ስሙን ብቻ ተሸክመን ኢማኑም እየሞሸሸ ነው ተግባሩም ስልጣኔውም የለም እና ትዲሩነሃ በይነኩም እለት በእለት በማዕከላችሁ የምታሽከረክሩት የሆነ የግብይት ስራ ካለ ለሱ መጻፍና ማንተን ማለት ወይም ምስክር መጥጠር ላያስፈልግ ይችላል ምክንያቱም ወዲያው የሚያልቅ ነገር ስለሆነ ያካስስም ነው አንተም ገዝተሃል እቃውን ይዘሃል እሱም ተቀብሏል አልቋል ምን ችግር አለው ግን አንዱ የዱቤ በሚወስድበት ጊዜ ነው ችግሩ ማለት ነው እዛ ላይ ጥንቃቄ አድርጎ ይላል ወዳውኑ cash በ cash ከሆነ ግን ሁሉም ያው ሂሳቡን ዘግቶ ስለሄደ እሱ واجب አይደለም እሱም ላይ ግን አንዳንድ ተንኮለኛ ሰው አሁኑ ወስዶ ዘወር ብሎ ገንዘቡን እኮ አልሰጠኝም ብሎ ሊጠይቅ ይችላል ማለት ነው ወይም እቃውን ለጓደኛው አቀብሎ ረፍት ይጋውን አምጣ ይልሃል መልሶ ይህም ቢሆን ጥንቃቄ ያስፈልገዋል ማለት ነው ስለዚህ እጅ ከሆነ ግን አንገብጋቢ አይደለም ተማምናቸዋል ወዳውኑ ሂሳቡ እስከተዘጋ ድረስ ችግር የለም ትዝሩና በይነኩም በመካከላችሁ የምታሽከረክሩት ትኩዝበትኩዝ የምትለዋውጡት ገበያ ከሆነ እሱ ባይጻፍና ባይመሰከርበትም ችግር የለም ይላል فليس عليكم جناح الا تكتبوها የለተለካሽ ከሆነ የምትሰሩት ያንን ባትመዘግቡት ወንጀል የለባችሁም ሌላው ግን የሚውል የሚድር ከሆነ የሚያድር ከሆነ ወንጀል አለበት አትጽፍ ከቀረ ይላል ወንጀል ስርዓቱን አጓድለሃል ህገወጥ ቢበይት ነው ያደረከው ማለት ነው ወአሽዱ ኢዛ ተባያቱም ለማንኛውም የሚወደደውና የሚመረጠው ምስክር መኖሩ ነው በማንኛውም ነገር ከተቻለ በምትሻሻቱ ጊዜ እገሌ ይንቃ ለገሌ ይሄ በእኛ የሚል ታዛቢ መኖሩ ከተገኘ በጣም ጥሩ ነው ለምን ከጭቅጭቅ ያረቃቸዋል ማለት ነው ወላ ይዳር ካቲቡ ወላ ሸሂድ እንደገና ደግሞ ጸሐፊው ይጣፍላችሁ ብያለሁ ሸሂዶችም ይመስክሩ ግዴታቸው ነው አዝያቸዋለሁ የእንስላቸው ደግሞ በቂም በቀል ፈርዶብኝ እያለ እየተጨና እየተነቃ መጥቶ በእናንተ ላይ ደግሞ ጉዳት እንዳያደርሱ ይጠንቀቁ ይላል ሰዎች እንግዲህ አላህ ምስክርነት ዋጅብ አድርጎብሃል ሙእሚንነት ለማንም ሰው ምስክርነት ከጠራ ሄደህ መመስከር አለብህ ተብሏል ጻፊም ከሆንክ ደግሞ ጻፍላቸው ተብሏል ባይሆን ያንተን በማይበጅ መልኩ ማለት ነው አንተን በየቀኑ እየመጡ የናቶ ላይ ያሉ የሚጎትቱ ስራ የሚያስፈቱ ከሆነ ደሞዝ አገልግሎት ልጠይቃቸው ትችላለህ ግን ምስክርነቱን አትከለክልም መጻፋቸውን አትከለክልም እኔ ሁሉ ጊዜ እኮ የሥራ ተስተጓጎለ በእናንተ ጉዳይ እየተጎዳው ነው ትራንስፖርት አለ ብዙ ችግር ጊዜ እየገደልኩ ነው ካለ ያስቡልሃል ማሰብ ግዴታቸው ነው ማለት ነው እንዴ ማለት ግን አትችልም ለምን እንዲካል ካንተ አንተ ሐቃቸው ይጠፋልና ማለት ነው ስለዚህ መስካሪውም ሆነ ጻፊው በዛ በባለ ጉዳዩ ላይ ይዞ ቶረር እንዳያመጣበት ታተለ መስከረም ይላል እሺ ብሎ ይመጣና ውስጡን ስላጨመ በተቃራኒው መጥቶት ያበቃ ምስክር አለ ብሎ አንተ ደፍተ መጠዳኛ ቢስ ታቀርበው እኮ ስለዚህ ጉዳይ ምንም አላውቅም ብለ መልስ ተሰጠ ምን ሆነ ጥቅም ሰጠው እንደው ተፈነጅሯል ነው አንተ ምስክር አለ እያልካች በርባሪ ዝም ብለው ሸክ ነው እንዴ ይልና ይወርፋል ዳኛው ማለት ነው ስለዚህ አንዳይሆን ወደ ምን የሚጽፈውም ሰውዬ ደግሞ ጻፍልኝ ስትለው አዛብቶ ተጻፈ ያ ነገር ህግ ትቀር ተቃራኒ ውጤት ያመጣል ማለት ነው እንደዛ አርጎ እንዳይመሰክሩና እንዳይጽፉ ወይም ደግሞ ወላይ ዷር ማለት ሙዱዓፍ ስለሆነ ይዷሪረ ይዷረሩ ሁለት መልክ ይቀራል ሲፈከክ ማለት ነው ሙዷረ ካቲቡ ወላ ሸሂዱን ማለት የፊተኛው ያልነው መስካሪዎችና ጸሐፊዎች የባለ ጉዳዮችን እንዳይበድሉ ነው የሚለው ይዷሩ በሚባልበት ጊዜ ቢፈከክ ደግሞ በተቃራኒ ይሆናል ማለት ነው ባለ ጉዳዮች መስካሪዎችንና ጸሐፊዎችን እንዳይበድሉ በሚልም ተፈስሯል ማለት ነው ለምን ባለ ጉዳዮች እንግዲህ በየቀኑ አንተን እየመጣ ስራን እያስፈታና መስከረ አላህ አዝዋል ወዱ ወደ ነው ወአለ የትራንስፖርት ክፍል አላህ ነው ከዚህ እኔ ለምን ከፍላለሁ ይላል ማለት ነው ጸሐፊውንም እንደዛው ለምን ያንተ አሽከር ነው እንደሱ በየቀኑ አንተ ጉዳይ የሚጠመድበት ምስክርነቱ አሁን ታዟል ግን የሱን ስራ የሚያጓድልና ችግር የሚያስከትል ከሆነ ትራንስፖርት መክፈል አለበት የወላ አይደለም ታስፈልገ መክፈል አለበት እንጂ ዝም ብለህ አላህ አዟል እያልክ እንዳታስተቃየው ይልሃል ማለት ነው ወይን ተፈአሉ ሁለታቸውም ወገን መስካሪና ጻሃቲ ባለጉዳዮችን ሸፍተው ቢበድሉ ወይም ደግሞ ባለጉዳዮች መስካሪና ጻሃቱን ቢበድሉ አንዱ በሌላው ላይ ተጽኖ ቢያደርግ فإنه ፍሱቁም ቢኩም ይህን ማድረጋችሁ ብልግና ነው አይገባም ይላል አላህ Subhanahu Wa Ta'ala ወተቁላህ ለማንኛውም አላህን ፍሩ ወይዓልሙኩሙላህ አላህን ከፈራችሁ ሁልጊዜም የሚበጀውን ያስተምራችኋል والله بكل شيء عليم አላህ በሁሉ ነገር ላይ ፍጹም አዋቂ ነውና ለዲናችሁም ሆነ ለዱንያችሁ የሚበጃችሁን ነው የሚነግርና የሚመክራችሁ በማለት አላህ Subhanahu Wa Ta'ala ማህበራዊ ቀውሶችን እንዴት አድርገን መከላከል እንዳለብን በዛ አያት እንደናሙና ቁጭ አደርግልናል ማለት ነው ስለዚህ እንግዲህ አላህ በእስላም ውስጥ የተወው ነገር የለም ማለት ነው በእስላም ውስጥ የሌለ ነገር የለም ግን የሚያሳዝነው በአሁኑ ጊዜ ሙስሊሞች ምንም ነገር እንደሌላቸው ነው ነው የሚታዩት ዲናቸውን ባለማወቃቸው ማለት ነው እና እቺ አዘሙ አግዳ አጥወሉ አያት ቢኪታቢላ በቁርአን ውስጥ ወደር የላት ረጅም አያት ናት በኢኮኖሚ ላይ ነው የተመሰረተችው ኢኮኖሚ ልዩ ትኩረት ሰጥቶ ከሌላው አያት ከአያተ ተውሂድ ከአያተ ተውሂድ ኢባዳ የበለጠ እንደዚህ አይነት ረጅም አያት የትም ቦታ አላወረደ ማለት ነው እና እነዚህን ሁሉ ነገሮች ማወቅና በስራ ላይ ማዋል መሞከር ግዴታ ነው ማለት ወሰለላሁ ዐለ ነብዩ ይላል